የጎበዝ አለቃ ሬዲዮ የዳግማዊ ማዕድ ሊቀመንበርና አቶ ተፈሪ ቸርነትን ከአማራ አብሮነት የመረጃ ማዕከል ጋር በመተባበር እነሆ ዛሬ ይዞላችሁ ቀርቧል። የዝግጅቱ አስተናጋጅ ወንድም ፈለጋ አስራት ታዳሚዎቹና በአድሚኖች ስም ላመሰግን እወዳለሁኝ እና እንግዲህ ቃለመጠይቃችን ስንጀምር አቶ ተፈሪ የዳግማዊ መአህድ ሰብሳቢ ማን ናቸው እና አጠር ያለ ራስዎን ለህብረተሰቡ እንዲያስተዋውቁ እድል እሰጣለሁኝ። Okay፣ በጣም አመሰግናለሁ ስለ ጋበዛችሁኝ። room ውስጥ የምሰማ ከሆነ ብትጠይቅልኝ እቀጥላለሁ ወይስ ይሰማል? ይሰማል። Okay፣ እሺ። እንደገና በድጋሜ በጣም አመሰግናለሁ ስለ ጋበዛችሁኝ። ራሴን ለማስተዋወቅ ያክል ራስን ማስተዋወቅ እኮ በጣም አስቸጋሪ ነው እባክህ አይደል? እኔ እኔ ምን አለበት ብጠይቀኝ ኖሮ እኮ biography ልኬልህ ነበረ ጽፌ እንግዲህ ይሄ ታላቅ ዓላማ ያነገበ ድርጅት ነው እና ይሄን ድርጅት የሚመራው ሰው ማን ነው? ህዝቡ የግድ ማወቅ አለበት። ትንሽ ሽንት እንዲኖረው ነው። በጣም ይቅርታ። No problem። ራሴን ለማስተዋወቅ እንግዲህ አንዳንድ ለእኔ highlight ናቸው ብዬ የማያቸውን ለማቅረብ እሞክራለሁ። መጀመሪያ እኔ የአማራ ልጅ ነኝ። ኢትዮጵያ ነው የተማርኩት። የትምህርት ደረጃ እንግዲህ በ clinical psychology ዲግሪ አለኝ። በስራ ረገድ ደግሞ መብረር እችላለሁ። የበረራም አስተማሪ ነኝ። በሌላ በኩል ደግሞ የራሴ ስራ ያለኝ ነኝ። ማኔጅም ማድረግ የምችል ነኝ ማለት ነው። ሌላ በዚህ በትግል አካባቢ በእውነቱ ምንም ውጤት ባለማምጣቱ አልኮራሁበትም እንጂ ለአርባ አራት አመት ወይም ፕላስ ወደ ኋላ አላልኩም። ታዲያ የነበረው ሙከራ በሙሉ የነበረውን ስርዓት አሻሽሎ የኢትዮጵያ ሕዝብ ከኋላ ቀርነት ወደፊት እንዲሄድና የሰለጠነ ስርዓት ኑሮት እድገቱ በሁሉም የህዝብ አካባቢ እንዲደርስ የሚለው ምኞት ነው። እንግዲህ እዛ ትግል ውስጥ ለብዙ ዘመን ያስቆየን የኢትዮጵያ ትግል ትልቅ ውጣ ውረድ እንደነበረው ታስታውሳላችሁ። በየትኛውም በኩል ብንፈረጅ ውጤት አልባ ሆነናል። ያሳዝናል። እኔን ደግሞ በጣም የሚከነክነኝ እንዲሁ አልፎ አልፎም ከመሰሎች ጋር ስናወራ በዛን ጊዜ የነበረው ትግል ትግል በ ወጣቱ አካባቢ ግሎት ነበረው እና እሱም ታስታውሳላችሁ መሬት ለአራሹ እጅግ በጣም አስፈላጊ ጊዜያዊ የነበረ የኢትዮጵያ ሕዝብ እንደዚሁ በቅዠት ሆኖበት ያለፈ አሁን እንደውም ይባስ ብሎ የትግሬ ፋሽስት እንደ ግል ንብረቱ አድርጎ የኢትዮጵያን መሬት በሙሉ ይዞ ለግልና ለትግሬ ይለናል ጥቅም ላይ በመዋል ነው በመዋል ላይ ነው ያለው እና እሱም በስራ ላይ መዋል አልቻለም ማለት ነው። ከዚያ of course ብዙ የብሔርና ምናምን የሚል ግፊት ስለነበረ አማራው ማነው ስሙ ወጣቱ most likely በዛ አካባቢ በደንብ ትኩረት ያለው ጫና ውስጥ ገብቶ የማያስፈልግ አሁን የሚጸጽት የ nation እና nationalities ideology እንዲሰምር contribute አድርጓል። ወዶ አይደለም እኔ እስከገባኝ ድረስ እኔ እኔ በተለይ በማቀው ነው። አሁን ላለው ውጤት አይደለም የታገለው። ግን በዛው አጋጣሚ ጠላፊዎች የውጭ ኃይሎች ጭምር የኢትዮጵያን አንድነትና ሉዓላዊነት የማይቀበሉ እያሰለጠኑና እየደገፉ እነኚህ ጎጠኞችን ጊዜያቸውን አልወስድም አሁን የደረሰበት ደረጃ ደርሰውታል። ስለዚህ በትግራይ አካባቢም እንግዲህ ይሄን ያክል ከዚያ ወደ መጨረሻው አካባቢ ያው ማህድ ሲቋቋም ጀምሮ መደግፍ ነበር። ከዚያም የመላው አማራ ህዝብ ድርጅት ተብሎ ከቆመም በኋላ መደግፍ ነበር። ይህን ሁሉ የማደርገው ታዲያ ስል ስትመለከቱኝ በዛው በኢትዮጵያዊነት አካባቢ እያቀነቀንኩ የቻልኩትን ያክል ሙከራ ሳረግ የነበርኩ ግለሰብ ስለሆንኩኝ ለትግል እንደው ባይተዋር አይደለሁም ለማለት ያክል ነው። አመሰግናለሁ። እግዚአብሔር ይስጥልኝ። በጣም ድንቅ ነው። ፓይለት ኖት፣ psychologist ኖት እነዛን ድንቅ አብራሪዎች ካሰለጠኑ ባለታሪክ ኖት። ይሄ እጅግ በጣም የሚያኮራ ነው። የኢትዮጵያ አየር ኃይል የኢትዮጵያ በራሪዎች በድንቅ ችሎታቸው ታሪክ የሚያስታውሳቸው ናቸው። የዛሬውን ብንተወው እና የዛ አካል በመሆኑ እጅግ በጣም የሚያኮራ ነው እና ድርጅቶም በጣም የቀለመ ታሪክ ባላቸው ሰዎች ይመራል። ይሄ አንድ እጅግ በጣም የሚያስደስት አጋጣሚ ነው እና በጣም አመሰግናለሁኝ። አሁን ወደ ዋናው እንትን እገባለሁኝ እና ዳግማዊ ማዕድ የሚባል ድርጅት በዚህ አራት አምስት ወር ውስጥ እውን ሆኗል። ስለዚህ ድርጅት ውልደት አስፈላጊነት ምን አነሳሳችሁ እና ይሄንን ድርጅት የሚሉ አሉ። ምን አነሳስቷቸው ነው ያለውን ይዘው ለምን አይሄዱም የሚል ሀሳብ አለ በህብረተሰብ ውስጥ። ይሄን ሁሉ ሊመልስ በሚችል መልክ እስከፈለጉት ጊዜ ድረስ አስፈላጊ ነው ለፓብሊኩ የሚሉትን ቢገልጹልን ስለ ዳግማዊ ማዕድ ውልደት አስፈላጊነት፣ ድርጅታዊ እድገትና ጉዞ። አመሰግናለሁ። በጣም አመሰግናለሁ። በጣም ሰፊ ጥያቄ ነው። ግን ቀደም ሲል የራሴን biography ሳስቀምጥ በጣም ስላሳመርክብኝ disclaimer አለኝ። ምክንያቱም ኤርፎርት በእኔ ሊተረጎም አይገባውም። ምክንያቱም እጅግ በጣም የላቁ ምሁሮችና አስተማሪዎች ያሉት ስለነበረ እኔ በጣም በጣም ቁንጽሏን ነገር ነው ኮንትሪቢዩት ያደረኩት ማለት ነው። እናቱም ካልኩ በኋላ አሁን ወደ ዳግማዊ ይመጣለሁ። ይህን ድርጅት ለምን አስፈለገ? በጣም ቆንጆ ጥያቄ ነው። አማራው ወያኔ የሚባል ስርዓት በኢትዮጵያ ውስጥ ፒአርዴፍ በሚል ሽፋን ከተጀመረበት ከ ninety one ጀምሮ ማለት ነው። በአጠቃላይ በአማራው ላይ ያተኮረ የማጥፋት ዘመቻ ዘመቻ አካሂዷል። ይሄ እንግዲህ ዝም ብሎ ወሬ ሳይሆን ማንኛውም ኢትዮጵያዊ የሚያውቀው ዓለም የሚያውቀው ሁኔታ ነው እና አማራው ቀደም ሲልም ጀምሮ በኢትዮጵያዊነቱ ኮርቶና በኢትዮጵያዊነቱ አምኖ የኖረ ስለሆነ አማራ የሚባለው ነገር ጎልቶም ታይቶ አይታወቅም። ኢትዮጵያዊነት ነው እና ከዛም የተነሳ ይመስላል በኢትዮጵያዊነቱ እንጂ አማራ የለም ብለውም የሚተነብዩ አሉ። ለአሁኑ ሁኔታ ግን የሚጠቅም መስመር አይደለም። እሱ እሱን ተገንዝበው በእውነቱ የዚህን አይነት አመለካከት መሳብ ነበረባቸው። ስቲል እዛም እዛው ላይ ያሉ አሉ እና አማራው ትልቅ በደል ደረሰበት ብቻ ሳይሆን ጥፋት ነው የደረሰበት። ጥፋት እኔ ይህንን የዘር ጥፋት ማጥፋት ዘመቻ በደንብ እንዲሰማን እፈልጋለሁ። ምክንያቱ ለምን መሰላችሁ? ደግመን ደጋግመን የተገደሉበት ያለቁበትን ቦታ mention ስናደርግ እንደ statistical fact እንደው ቦታዎቹን እያዳመጥን የምናልፈው ነገር አለ። ይሄ ነገር በደንብ መታየት ያለበት ነው። አማራው በያለበት ተዋልዶ normal ስራውን እየሰራ በማደግ ላይ በየአካባቢው በኢትዮጵያ ውስጥ ስርዓት ኢትዮጵያ ያለ ነገድ ነው እና እነኚህ ግፈኞች ከመጡ ማግስት ጀምሮ በአማራው ላይ ግድያ ሲፈጸም አማራው ይህን አያውቅም። normal ስራውን እየሰራ ያለ በየሰፈሩ እየጠሩ እየሰበሰቡ እዛው እንዳሉ የተገደሉ አሉ። በገደል የተወረወሩ አይናቸው እያየ ህይወት እያላቸው ሰዎች በገደል የተወረወሩ አሉ። ሁሉም እዛ ፍጦ እያየ አንገቱ የተቀላል። እቤታቸው ውስጥ ባሉበት በእሳት የጋዩ አሉ እና ይሄ ደግሞ የሚፈጸመው በህጻናት፣ በልጅ፣ በሴት፣ በታላላቅ አባቶች፣ እናቶች ላይ ነው። ማንንም የአማራ ወገን አልተውም። ይሄ ሲደረግ በጣም የሚያሳዝነው በአካባቢው ያሉ ጎረቤቶች አብረው ሲጠጡ ሲዶልቱ የነበሩ በሙሉ አንድም ተው እንጂ ያለ የለም። እና አማራው ለእልቂት ተመርጦ በደል የተፈጸመበት ነገድ ነው እና እኔ ይህንን ለማቅረብ የሞከርኩት ለሌላ ለምንም አይደለም። በደሉ ምን አይነት እንደሆነ እያንዳንዱ ሊረዳና ሊገባው ይገባል ነው የምለው። አንድ እሱ ነው። ሁለተኛ ደግሞ ሌላ ወገናዊ የሆነ ማንም እንዳልተነሳ ማንም እንዳሌለው ለብቻው የሆነ እንደሆነ በግልጽ የታየበት ታሪክ ነው ያለው በዚህ በወያኔ ዘመን እና እንግዲህ በየአካባቢው ያሉትን መንሽን ስናደርግ ነበረ። በሀረር ትላለ በሲዳሞ በምን ያሌለበት በአራቱ ማዕዘን አካባቢ የተካሄደ ነው ይህ አይነት አክቲቪቲ። ስለዚህ አማራው አንደኛ ተነጥሎ በመገደሉ፣ ሁለተኛ ኢቭን አካባቢው ያለው ሰው እንኳን ስላልደረሰለት የፖለቲካ ድርጅቶችም እንኳን ያውም ለስብዕና ቆመናል የሚሉ ለአማራው ምንም ዘገባ እንኳን ደረጃ አላደረሱትም እና ይህንን ስትመለከቱ የአማራው ነገድ ሌላ ምንም መወጫ የለውም። ልክ እንደ ማነው አንድ ኮርነር ላይ አስቀምጠህ አንድን ድመት ወይንም አንድ እንስሳ ልትገላት ብትሞክር ዘላ በቻለችው መጠን ላይ ላይ ነው የምትደርሰው። አሁን አማራው ለመደራጀቱ የዚህ አይነት ሲትዌሽን ነው የፈጠረው እና አማራው ምንም ሌላ የሚቆምለት ነገር የለም። ስለዚህ ራሱን አደራጅቶ ከዚህ ጥፋት ራሱን ማዳን መከላከል አለበት ማለት ነው እና ይሄ it's big force ይህን ድርጅት እንዲቋቋም ለማድረግ ታዲያ እኛ አይደለንም የጀመርነው። ይህንን ማስታወስ አለባቸው። አርቆ አስተዋዩ ታላቁ መሪያችን የነበሩት ህይወታቸውን የሰዉት ፕሮፌሰር አስራት ይህንን ይህንን ነገር በደንብ አይተው ማዕድን መስርተው ነበር። የሚያሳዝነው ግን ብዙ አማራ ይሄ ነገር ስላላየው ስላልታየው እሳቸውንም ለማዳን እንኳን የተረባረበው ይሄን ያክል አይደለም እና ከእሳቸው ጋር ስንቱ አማራ አብሮ አልቋል። አብሯቸው የነበሩ እና ይሄ ድርጅት ቢቀጥል ኖሮ ምናልባት አማራው ከብዙ አደጋ ሊድን ይችል ነበር። በሚያሳዝን ሁኔታ የታሪክ መንከባለል ሆነና ለአማራው የሚበጅ ነገር አልወጣውም እና ምንም የሚጠቅመው ድርጅት ሌላ ሳይኖር ነው የቀረው። ስለዚህ አማራው ራሱን አደራጅቶ ራሱን ከጥፋት ማዳኑ ምንም አይነት ሌላ ሌላ የሚጠቅም ነገር ባለማየቱ ራሱን አደራጅቷል እና ደግሞ መሆንም አለበት። እና አማራው የተደራጀው በአማራነቱ ራሱን ለማዳን ነው እንጂ እንደ ቀሩት ማፕ ካርታ ሰርቶ ስለ ነጻነት ጥያቄ አይደለም የሚያወራው። ግን ከዚህ ፋሽስቲክ ከሆነ ስርዓት ራሱን ነጻ ለማውጣት መታገል አለበት። እንዳውም ራሱን ከታደገ በኋላ ለኢትዮጵያም ሚዛናዊ የሆነ ኃይል ነው የሚወጣው አማራው ምክንያቱም የታሪክን ግንዛቤ ከወሰድን የዛ አይነት ሚና ነው ሲጫወት የነበረው አማራው እና አሁንም ከዛ አይነት ሚናው ወደኋላ አይልም ማለት ነው እና ይሄ ድርጅት የተቋቋመበት ትልቁ ምክንያት ይሄ ነው። ይሄ ዳግማዊ መዐሕድ። okay፣ በጣም አመሰግናለሁ። የቀረ ነጥብ ያለ ከመሰለ ወንድሜ እንደው አመሰግናለሁ። ያው በጥያቄና መልስ ውይይት እንፈታዋለን። ለምሳሌ ዳግማዊ መዐሕድ ከሌሎች እስካሁን ከለመድናቸው ካየናቸው፣ ከምናውቃቸው ድርጅቶች የሚለየው ምንድን ነው? ግማሹም ምንድ ውጭ የሚፈጠር ድርጅት ብለው ስለ ዳግማዊ ማዕድ ውጭ የተፈጠረ ድርጅት አድርገው ብቻ የሚያዩ ክፍሎች አሉ። እንደተለመደው መግለጫ ከማውጣት ያለፈ እርባና ያለው ነገር ይሰራል ብለው የማይገምቱ እና እንዲህ ጥርጣሬ ያላቸው ሰዎች አሉ። ዳግማ እዚህ ከሚባለው ነገር የተለየ መሆኑን እንዴት ያስረዱናል? ለህብረተሰቡ እንዴት ያስረዳሉ? እስኪ በዚህ ላይ ቢሄዱበት። ዳግማዊ ማዕድ ከሌሎቹ የሚለየው ሌላ ምንም ምክንያት የለውም። አንደኛ የተቋቋመበት ምክንያት አሁን ቅድም የገለጽኩት ሪል የሆነ ምክንያት አለው። ምክንያት የተቋቋመበት ምክንያት አለው። ስለዚህ ያንን የተቋቋመበትን ምክንያት ግቡ ለማድረስ ደግሞ ግብ አለው እና ግልጽ የሆነ ፕሮግራም አውጥቶ ለምን እንደተነሳና ወዴት እንደሚደርስ ግልጽ በሆነ መልክ ይታያል። ይሄ ድርጅት እና አማራውን አማራውን እንደ አማራነት መደራጀት ብቻ ሳይሆን አማራው እንደ አማራ የራሱን destiny determine ማድረግ የሚችል ኃይል መሆኑን የሚያረጋግጥ ፕሮግራም አለው፣ ግልጽነት አለው እና ይሄ ድርጅት የአማራውን ሕዝብ የሚያዩ ራሱን ከጥፋት ካቆመ በኋላ ያቆማል ማለት አይደለም። የስልጣንም ፍላጎት ሊኖረው ይገባል። እኛ እንደርስበት እንችላለን። እኛ እሱን ለሱም አይደለም ያለ ነው። ግን አዲሱ generation የአማራው እስከ ስልጣን ድረስ መሄድ መብቱ ነው እና የአማራው ታሪክ ደግሞ dictate የሚያደርገውን ነገር ስንመለከት የጎጠኝነት ችግር ስላሌለው ዲሞክራቲክ በሆነ መልክ የስልጣን ሽኩቻ ውስጥ ቢገባ ወደኋላ የሚፈራበት የሚያፍርበት ምንም አይነት ታሪክ የለው። ስለዚህ አማራው የዛ አይነት ጉልበት ያለው ነገር ነው እና ለተቋቋመበት ግልጽነትና የዚህ ድርጅት መሰረት ከፕሮግራሙ ላይ እንደተቀመጠው በውጭና በውስጥ የሚንቀሳቀስ ኃይል እንደሆነ ነው። በዚህ ላይ እንዲህ ሰው ግልጽ የሆነ አንደርስታንዲንግ እንዲኖረው ይሄ ድርጅት የመግለጫ ድርጅት ብቻ እንዳልሆነ እና የሕዝቡን ሰቆቃ የተረዳና መፍትሄውም ደግሞ መፍትሄ ጠቋሚ የሆኑ እርምጃዎችን የሚወስድ መሆኑን እስኪ እዚህ ላይ የሚሄዱበት ነው መነገር አለበት። ድረስ በጣም ትልቅ ትልቅ ጥያቄ ነው በእውነቱ። ሰዎችም አንደርስታንድ ሊያደርጉት ይገባል። ይሄንን በመጀመሪያ ቅድም ስንናገር እንዳው መናገር የነበረብንም ነገር አለ። ዳግማዊ ለምን ተባለ የሚለው ለምሳሌ በማህድ ስር የተቋቋሙ ሰዎች አሁንም ያሉ አሉ። ስለዚህ በቀጥታ ዳግማዊ ብለን ብንሄድ ለዚህ ለአስከፊ ግዛት ታርጌት ማስደረጋችን ነው። ስለዚህ እነሱን የእነሱን በቀጥታ ስም ያልተጠቀምነው እነሱን ለማዳን ስንል ነው። እነሱ ራሳቸውን በሚያደርጉት ያርጉ። እኛ ከነሱ ውጭ ነን። ግን ዳግማዊ መዐሕድ የሚለውን ማን ነው መዐሕድ የሚለውን ስም ስንጠቀም ዳግማዊ የሚል መግለጫ የሰጠ ነው በዚህ ምክንያት ነው። ዳግማዊ መዐሕድ ስንል this is new ዳግማዊ ማን ነው መዐሕድ ማለታችን ነው። ከነሱ ጋር ምንም ግንኙነት የለንም እኛ። ይህ የሚሆንበት ምክንያት የትግራይ ፋሽስታዊ እርምጃዎች በግልጽ ፕሮግራም አውጥተው ኮምፒት የሚያደርጉ ድርጅቶችን የትኛውንም ቢሆን አልፈቀደም። እስካሁንም አጥፍቷቸዋል። ምንም ማድረግ አይቻልም። ስለዚህ አማራው ራሱን ለመታደግ <laughs> መታገል የሚችለው ህቡ በሆነ መልክ ብቻ ነው። ህቡ በሆነ መልክ ብቻ ነው እና ይሄ ዳግማዊ ማዕድ ሲቋቋም ሁለት መልክ አለው። አንደኛ በውጭ ነው፣ ሁለተኛ ደግሞ በሀገር ቤት ነው። እነዚህ ሁለቱም በቡ ነው መስራት ያለባቸው። በዛ ነው እንዲሰሩ የምናደርገው። ሌላ ምንም ምክንያት የለውም። ሰውን ከእልቂት ለማዳን ነው። አማራ እንደገና በዚህ ምክንያት ደግሞ እልቂት ውስጥ እንዳይገባ ነው ለማድረግ ነው እና የታዳንተ ምን ያደርጋለህ እዚህ ለምን ራስ ወጣ ትላለህ? አንዳንድ ሰዎችን የግድ ማውጣት ስላለብን ነው አሁን ለምሳሌ እኔን የምትሰሙኝ። አለዚያ አብዛኛው ሪሊ አታውቋቸውም እንጂ ብዙ የዳግማዊ ማዕድ አባላት በስራ ላይ ናቸው። ስለዚህ አገር ቤት ዋናው ትግል የሚካሄደው አገር ቤት ነው። አገር ቤት ያለው ትግል ደግሞ really ጦርነት ፈልጎ የሚሄድ ማንም የለም። ግን ይህ አስከፊ ስርዓት ስለሆነ ይህን አስከፊ ስርዓት ራስህን አድነህ ተደራጅተህ መብትን ማስከበር የምትችለው ከልቂት መዳን የምትችለው በ underground ስራ ብቻ ነው እና በዛም አማካኝነት የተሰማሩ እጅግ ብዙ አሉ። ስለዚህ አሰንሰለት ተያይዟል፣ ስራ ላይ ነው፣ ይቀጥላል። በውጭ ያለነውም ሌላ ምንም ተግባር የለንም። ውጭ ያለ ነው ውጭ ያለ ነው ውስጥ ያለውን ትግል በሁለንተናዊ መልኩ መርዳት ነው። በሁለንተናዊ በሀሳብ መርዳት እንችላለን። leadership quality እንዲኖረው ማድረግ እንችላለን። material የሆኑ ነገሮችን እንሰበስባለን፣ እንረዳለን እና የዚህ አይነት አቋቋም ነው ያለን እና structure አለው ራሱን የቻለ መተዳደሪያ ደንብ አለው። ትልቅ ድርጅት ነው፣ ሰፊ ድርጅት ነው። የአማራ ህዝብ እንደምታውቁት ቁጥሩ እጅግ በጣም ብዙ ነው። ሲጨፈጭፉት ቢኖሩ ስቲል ኦቨር ተርቲ ፋይቭ ተሪ ሲክስ ኤይት ሚሊዮን በታች ነው የሚሆን አይደለም። uh, ስለዚህ ይሄ ትልቅ ህዝብ ትልቅ ሰፊ ድርጅት ያስፈልገዋል። okay። እንግዲህ በአማራ ህዝብ ታሪክ ውስጥ uh, ከሌሎች ድርጅቶች ሁሉ የሚለይበት uh, አማራው የአማራው ጉዳይ የፖለቲካ ጥያቄ ነው። በአማራው ላይ የሚደረገው የሰቆቃ እና የግፍ ተግባር politically motivated የሆነ ነው እና ይሄንን ደግሞ እልባት ለመስጠት አማራው የግድ ፖለቲካዊ ሁኔታዎችን መወሰን የሚችል አቅም መገንባት አለበት ነው አሁን እንደተረዳሁት እና በጣም ጥሩ ነው። እንግዲህ ይህንን ተፈጻሚ የሚያደርገው የህብረተሰብ ክፍል በተለይ ወጣቱን ለመያዝ እና በዚህ በኩል በወጣቶች አካባቢ በ social media ላይ የማይናቅ እንቅስቃሴ ነው የሚታየው ዳግማዊ መዐሕድ እና በዛ በኩል ምንም ጥያቄ አይነሳም። በርቱ ነው። በአጠቃላይ ግን የወጣቱን ልብ እና አስተሳሰብ እና በድርጅትም በተግባርም ሂደት ውስጥ በዚህ በኩል እንዳው ያሉ እድገቶች ካሉ መነገር ያለበትን ያህል የሚሉት ነገር ካለ ይሄ በእውነቱ ምስጢርነቱን እንፈልገዋለን። በአገር ውስጥ ወጣቱ ከዳር እስከ ዳር ተነቃንቋል። ድሮም ቢሆን ሪሊ ትግሎች በወጣቱ ነው የሚሄዱት። እሱም የሚሆንበት ምክንያት ሌላ ምንም ነገር የለም። ወጣቱ ለለውጥ የተዘጋጀ ነው። በተለይ አሁን ደግሞ አስከፊ ሁኔታ የደረሰበት ወጣቱ ነው። በየእስር ቤቱ የተወረወረው ወጣቱ ነው። የዚህ ግፍ ትልቅ ቀማሽ የሆነው ወጣቱ ነው። በየአረብ ሀገሩ ተዘርቶ ህይወቱን ያጣ ስራ አገኛለሁ ብሎ ወጣቱ ነው። ወያኔ ደግሞ ታርጌት አድርጎ የተነሳው ወጣቱ ላይ ነው። ምክንያቱም እነኝህን ነገሮች በእውነቱ በተጨባጭ ልናያቸው ይገባል። እንደ ምሳሌ ያክል ለምሳሌ እናቶች እንዳይወልዱ የሚደረገው እኮ ወጣት እንዳይኖር generation እንዳይፈጠር ነው ያማራው። አንድ በል ወጣቱን ትምህርት የሚነፍገው እኮ ዝም ብሎ አይደለም እኮ ወጣቱ ያልተማረ እንዲሆን ነው። ጤንነት እንዳይኖረው የጤና ጥበቃ የጤና ስራ ምንድን ነው service አይሰጠውም። ይህም ጤነኛ ሆኖ እንዳያድግና በቀላሉ እንዲገጭ እንዲቀጭ የማድረግ ዘመቻ ነው። ከየ መስሪያ ቤቱ የሚባረረው ምንም አይነት ንዋይ ኖሮት family ኖሮት እድገት እንዳይኖረው ነው የሚደረግ ዘመቻ ነው። ስለዚህ ይሄ ዘመቻ የሚያተኩረው ወጣቱ ላይ ነው። ምክንያቱም አማራንም ለማጥፋት ወጣቱን እንዳይወለድም የተወለዱትም ምንም ጥቅም እንዳይኖራቸው የማድረግ ዘመቻው ወጣቱ ላይ ነው። ስለዚህ ወጣቱ ገብቶታል። ይሄ በትክክል ነው የገባው ይሄ ነገር። ስለዚህ ወጣቱ ከዳር እስከ ዳር ራሱን ዲፌንድ ለማድረግ ተነስቷል እና ከውጭ ያለ ነው <laughs> መርዳት ብንችል አማራው ራሱን defend ያደርጋል በወጣቶቹ። ይሄ ወደኋላ የሚያሰኝ አይደለም። okay፣ ወደ ሰሞኑ አበይት የፖለቲካ ክስተት እንግባ። በሰሜን ኢትዮጵያ የወልቃይት ህዝብ የማንነት ጥያቄ እና በአጠቃላይ አማራው የጎንደር ህዝብ እነኚህ በአማራነታቸው የደረሰባቸውን በደል በቃን ብለው እምቢ አሻፈረኝ በሚል ግብግብ ውስጥ ነው ያሉት። ዳግማዊ ማዕድ ይሄንን የጎንደር ወገኖቻችንን ለማንነታቸው ሰብአዊ ክብራቸው ስለሚያደርጉት ተጋድሎ ምን ይላል? እንዴት ነው ያገኘው? እና ምን ይላል? አንዱ ትን ይሄን ነው ይገልጹልኝና ይህ ትግል በአጠቃላይ ጎንደር የተነሳው ትግል ጎጃም፣ ወሎ፣ ሸዋ ብሎ በአጠቃላይ በሀገሪቱ ውስጥ እንዲቀጣጠል ክፍተት አለ የሚሉ ወገኖች አሉ። ሊደርሽፕ ችግር አለ። ይሄ ህዝብ ተደራጅቶ አንድ ወጥ በሆነ ድርጅት እና ከረዝማቲክ የሆነ እና ለመስዋዕትነት የተዘጋጀ መሪ ወጥቶ ይሄንን ህዝብ በማስተባበር ላይ ባለመሆኑ በየአካባቢው ያለው ትግል የሚቀናጅ አይመስልም የሚል ትችት ያላቸውና ጥያቄ ስጋት ያላቸው ኃይሎች አሉ። እነዚህን ሁሉ assess አድርጎ ይሄንን gap ለመሙላት እንደ ፖለቲካ ድርጅት ዳግማዊ መዐሕድ አቅሙ እና ይሄንንም ለማድረግ ምን እየሰራ ነው? ይሄንንም አያይዘው ቢሄዱበት ጥያቄ ነው። ይቅርታ የጎንደር ህዝብ የጎንደር አማራ ድምፀውን ትንሽ ከፍ ቢያደርጉልን ይመስለኛል። በወልቃይትና ጠገዴ እና ጠለምት አካባቢ ሲካሄድ የነበረው የህዝብ የጥፋ የማጥፋት ዘመቻ ከሁሉም የአማራ ክፍል ያ የተጀመረው በወልቃይት ጠገዴ ነው። በአስራ ዘጠኝ መቶ ሰባ ሁለት በኢሮፒያን አቆጣጠር ጀምሮ ወልቃይት ጠገዴና ጠለምት ያሉበት አካባቢ ለምለም በመሆኑ ያንን ሰፈር አታክ አድርገዋል፣ አጥቅተዋል ወያኔዎች እና ከዛ ጊዜ ጀምሮ ነው እዛ አካባቢ ጦርነት የተጀመረው ማለት ነው። ህዝቡ ዝም አላለም። ራሱን defend ሊያደርግ ትልቅ መዋደቅ አድርጓል። ግን የቀረው ህዝብ አልደረሰለትም በሚያሳዝን ሁኔታ በዛ early ጊዜ ለምን እንዳልሆነ እንግዲህ ታሪክ ያወሳዋል። ከዛ ጊዜ ጀምሮ የጎንደር ጀግኖች ለማንነታቸውና ህልውናቸውን ለማስጠበቅ ለመብታቸው ወደኋላ አላሉ። ትግል ኮንቲኒስሊ እንዳካሄዱ ናቸው እና አሁንም የወልቃይት የምንነት የኔ ምንድን ነው ጥያቄ ያነሱ ኮሚቴዎች እነሱን ለማፈንና ለመውሰድ በተደረገው ሙከራ የጎንደር ጀግኖች አንሰጥም ብለው አስቁመዋቸዋል። ይሄ እጅግ በጣም ትልቅ እርምጃ ነው እና የህዝቡ ይህንን አይነት እምቢተኝነት በማሳየቱ ትንሽ ሰዎች አልቀዋል። እጅግ የሚያሳዝን ነው። ምንም ማድረግ አትችልም። ትግል ነው። ግን የጎንደር አርበኞች ጎንደር ጀግኖች ይህን የመጀመሪያውን የትግል የትግል ችቦ ለኩሰዋል። ይሄ ለአማራው ትልቅ ነገር ነው፣ ትልቅ ነገር ነው። የጎንደር የጎንደር እንበለው እንጂ ይሄ የአማራ ትግል ነው። በአማራነት ነው ጎንደር የሆንክ ጎጃም የሆንክ ሸዌ የሆንክ ወይንም ሀረር ውስጥ ያለህ አማራ wherever በአማራነት ነው የምትገደለው፣ በአማራነት ነው <laughs> target የምትሆነው። ስለዚህ አሁን በጎጃም ማነው በጎንደር አካባቢ የሚካሄደው ትግል ለአማራው ህዝብ እጅግ እጅግ ጠቃሚ የሆነ የእምቢተኝነት የመብት ማስከበር እርምጃ ነው የተወሰደው። ስለዚህ አማራ በያለበት ይህንን ትግል ሊደግፍ ይገባል። እንዴት ነው መደገፍ የሚቻለው? ኢትዮጵያ ውስጥ ያለው ሌላ ምንም አይጠየቅበትም። በየአካባቢው ይህን ትግል ማፋፋም አለበት። በያለበት በወሎ፣ በጎጃም፣ በሸዋ በያለበት ይህን ማድረግ የሚጠቅመው ሌላ ምንም አይደለም። አንደኛ ለመብትህና ለነጻነትህ ትታገላለህ። እሱ የምትፈልገው ነው። ይህን በምታደርግበት ጊዜ ግን መረሳት የሌለበት የምናወራው ኤፊው ሚሊዮን ፋሽስቶች ነው እና ጉልበታቸውን ስትወጥረው ሁሉንም ከበር ለማድረግ ስለሚጥሩ ትበጥታቸዋለህ። እሱን ነው የምትፈልገው። ስለዚህ የጎንደር ህዝብ ላይ ያለውን ትኩረት ለማላላትና ወያኔን ለመምታት የሚቻለው አማራ በያለበት ትግሉን ማፋፋም ሲችል ነው። ይህንን ትልቅ ጥሪ እናደርጋለን። በትልቅ ደረጃ እንሰራበታለን እና በዚህ መልክ ነው። ያለ ያለነው እሳ ምንድን ነው የምናደርገው ነው የምንለው። ውጭ ያለነውማ ትልቅ ነገር ነው ከኛ expect የሚደረገው። እውጭ ያለን አማሮች አንደኛ ትግላችንን ማስተባበር አለብን። ይሄ ተቀዳሚ ሁኔታ ነው። ሁለተኛ ለጎንደር ታጋዮች ጀግኖች ተጨባጭ የሆነ እርዳታ ልናደረግ ይገባል። እሱን ተጨባጭ እርዳታ የምንለው ለማድረግ በተበታተነ ሳይሆን አንድ ላይ በተከማቸ ጉልበት ነው መድረስ ያለብን። አቅምም የሚኖረው በዚያ መልክ ነው። የጎንደርን የጎንደርን ጎበዞች ጀግኖች ራሳቸውን እንዲችሉ መብታቸውን እንዲያስከብሩ መርዳት ማለት ወያኔን ከፈተብን ፍረንት ላይ ሚት ማን ነው መዋደቅ ማለት ነው። እዚያ ደግሞ ማሸነፍ ከቻልክ everywhere ትችላለ። ስለዚህ ለአማራው ትግል እኔ እንደማየው ከሆነ ዳግማዊ ማዕድ understand የምናደርገው በዚህ ነው። በጎንደር <clears throat> እና ጎጃም ጎንደር በተለይ አዋሳኝ በመሆኑ ምክንያት ትልቅ ጉዳት የሚደርስበት እሱ ነው። ስለዚህ የጦርነት ፍራንታችን እዛ ነው መሆን ያለበት። እሱን ለማድረግ ትልቅ እርዳታ ይፈልጋሉ፣ ያስፈልጋል። እሱን ማድረግ የግድ ይጠበቅብናል። ለውጭ ያለ ነው ቢያንስ ቢያንስ እሱን ለማድረግ ትንሽ sacrifice ማድረግ ያስፈልጋል ማለት ነው። ዳግማዊ መአሕድ በዚህ በኩል ምን ውጭ ነው ውጭ ያለውን አማራ አንደኛ ትግሉን እንዲያስተባብር ማንኛውም ድርጅትም ሆነ ወይም ግለሰብ ይህንን ትግል ማስተባበር የግድ ነው የሚለው ምኝ እንትን አይደለም፣ ፍላጎት አይደለም። it's must ትግላችንን ማስተባበር አለብን እና ዳግማዊ መአሕድ በሰፊው ነው ጥሪ የሚያደርገው ለአማራ ድርጅቶችም ሆነ ግለሰቦች። ዳግማዊ መአድ ትልቅ መድረክ ነው። በእውነቱ ይህን ትግል ለማካሄድ የሚያስችል ስፋት አለው እና join ብናረግ force አችንን በቀላሉ የአማራውን ችግር ማስወገድ እንችላለን። ስለዚህ ጥሪ እናቀርባለን። በዚህ ተጨማሪ ደግሞ የሰብአዊ በሆነ መልክ እንኳን የቀረውም የቀረውም ኢትዮጵያዊ እንደውም ማንኛውም ለስብዕና ሲባል ብቻ ሊረዱ ይገባል። እነሱንም ጥሪ እናደርጋለን እና ስለዚህ በዚህ በተለያዩ መስኮች ያሉ ነገሮችን ለማስተባበር እና ጥሪ ለማድረግ ዝግጁ ነን እና አሁንም የሚሰማኝ ካለ ዛስ ዳግማዊ ማድ የሚያደርገው ይህንን ነው። ይቅርታ ይቅርታ፣ ምን ያህል ነው ሙሉ ከበር አድርጌልህ እንደሆነ ምን ያህል ነው ዝግጅታችሁ አሁን ይሄ የአማራ ትግል ድርጅታዊ እንደን ክፍተት አለው የሚሉ ሰዎች አሉ። ቅድም ከነሳት ጥያቄ ውስጥ እና በብዙ ሰዎች አማራውን ጎን ማን ነው ሸዋ አልተነሳም፣ ወሎ አልተነሳም፣ ጎጃም አልተነሳም ወዘተርፈ ብንል ወይንም እዛም ጎንደር ውስጥ ግማሹ ያልተነሳ አለ ብንል ይሄ ህዝቡ ጭቆና መሮት ሳይሆን አንድ ወጥ የሆነ ድርጅታዊ ብቃት ያለመኖርና ይሄንን ሊመራ የሚችል መሪ በህዝብ ውስጥ ይሄንን ትግል የሚመራ መሪ ያለመኖር ነው። ዳግማዊ ማዕድ ይሄንን ክፍተት እየሸፈነ ነው ወይ ወይ ይሄንን ለመሸፈን የሚያደርጋቸው ጥረቶች አሉ ወይ? ይሄንን እና ሌሎች በአማራ ስም ያሉ ድርጅቶችን አስተባብሮ ይሄንን ክፍተት ለመሙላት ምንድን ነው የዳግማዊ ማዕድ እቅድ እና በዚህ በኩል እንደው ትንሽ ተንቤሎ የዳግማዊ ማዕድ እቅዱ ሰፊ ነው። ሪሊ አሁንም በመሰራት ላይ ያለ ነገር አለ። የተለያዩ ድርጅቶች በሀገርም ውስጥ ሆነ በውጭ ያሉ ትግራቸውን እንዲያስተባብሩ እናደርጋለን። ቅስቀሳ ብቻ ሳይሆን ግንኙነት በመፍጠር እውን ለማድረግ እንጥራለን። አንዱ እሱ ነው። ሁለተኛ ይሄ ይሄ ትግል በእውነቱ ነገ የሚፈጸም አይደለም <laughs> ወይንም ደግሞ የ leadership quality ውም እንደ mature አድርጎ next month ይጨርሰዋል ብለን የምናልመው ነገር አይደለም። ይሄ ትልቅ process ነው። አማራው በጣም ሰፊ ህዝብ ነው። በአማራነቱ የመዘጋጀት የመደራጀት ስሜቱ ትንሽ የኮሰሰ የመነመነ ነው። እሱን ራሱን እንኳን አንቅተህ እንዲተባበር ለማድረግ ያለብህ መሰናክል ከጠላት የሚሰነዘረው ብቻ ሳይሆን ከወገንም በክፋት ሳይሆን ባለማወቅ ይመስላል። ይህንን ሁሉ እንዲያውቁትና እንዲገባቸው አድርገህ አብሮ ለመሳ ለማሰለፍ ጊዜም የሚጠይቅ ነው። ግን ይህንን በምንልበት ጊዜ refrain አድርገን ወይንም ደግሞ እንደዋል አይደለም ይሄ ሊሆን የሚችል አይደለም በሚል ወደኋላ ቆይተን አይደለም ይህን የምንሰራው በትልቅ ደረጃ የምንሰራበት ነው የምንሰራበታለን አሁንም succeed ያደረግንበት ቦታዎች አሉ። ስም መጥራት አያስፈልግም። ድርጅቶች ከኛ ጋር የሚሰሩ አሉ። ምንም የሚያጠራጥር አይደለም። የተለያዩ ቡድኖችም join አድርገውናል። ወደፊትም ይቀጥላል ይሄ ነገር እኛ በውስጥም ሆነ በውጭ ያሉ የአማራ ድርጅቶች በእውነቱ በተነጣጠለ የሚደረገ ግፊት ዋጋ ስለማይኖረው ይህንን ለአንድ ላይ የሚሆን ትግልን እውን ለማድረግ ዳግማዊ መዓድ ርኅራኄ የለውም። ምክንያቱም የዳግማዊ መዓድ አጀንዳው አንድ ነው፣ አማራውን መታደግ ነው። በአማራ ውስጥ ለስልጣን የሚሻኮት የለም፣ መኖርም የለበትም። አማራው መጀመሪያ መዳን አለበት። ከዛ በኋላ የሚመጣውን የሚቀጥለው stage ላይ ነው የምናወራው። ስለዚህ ለሁሉም ጥሪ የምናቀርበው ድርጅ ነው መተባበራችን ለ success ነው ለጥሩ ውጤታችን ትልቁ ምክንያት ስለሆነ አንድ ላይ ነው መታገል ያለብን እና እኛ ምንም ለማንም ድርጅት ምንም ክፋት የለንም። By the way ያ ዳግማዊ መዓድ አለ አይደለም በቁጭት ተነስቶ በሌላ ላይ ዘመቻ የሚያካሄድ ድርጅት አይደለም ነው። የአማራው ዘይቤም እንደዛ አይደለም፣ ኖሮ አያውቅም። እና ግን መብቱን ያስከብራል፣ የበደለውን ይቀጣል። ምንም የሚያጠራጥር አይደለም እና ዳግማዊ ፕሮግራሙን ብታዩት በእውነቱ እኔ በጣም ነው recommend የማደርገው። ደግማችሁ ደጋግማችሁ ብታነቡት ዳግማዊ መአሕድ ምን እንደሆነ ማወቅ ይቻላል። ዳግማዊ መአሕድ ስለ ኢትዮጵያዊነትም ችግር ያላቸው አሉ፣ የአማራ ልጆች። ዳግማዊ ማዕድ ከኢትዮጵያ ውጪ አጀንዳ የራሱ ካርታ ሰርቶ ጃዝ የሚሰራው ነገር የለም። አማራ ኢትዮጵያዊ ነው። አማራ ከኢትዮጵያ ውጪ ራሱን አያይም። ግን አሁን በአማራነቱ የተደራጀበት ምክንያት ከጥፋት ራሱን ለማዳን ሌሎች ዝም ብለው ሲገደል ስላዩ አንድም ጊዜ ስላልደረሱለት ለመደራጀት በቃ እንጂ በኢትዮጵያዊነቱ የሚጠየቅ አይደለም። ከሌሎችም ኢትዮጵያዊ ነን ከሚሉ ድርጅቶች ጋር ምንም አይነት <laughs> አንድ ላይ የማይሰራበት አንድ ምክንያት የለም። እግዚአብሔር ይስጥልኝ። lobby ው ላይ የሚጠየቁ ጥያቄዎች አሉ። በመጀመሪያ ወደ ስቱዲዮ mic ኡ ድምፁ ትክክል እንደሆነ ስቱዲዮ check እንዲያደርግልኝ ጠይቅና ምናልባት የአምስት ደቂቃ break አድርገን አምስት ከአምስት እስከ አስር ደቂቃ ተመልሰን እንደገና እርሶም ውሃ ይጠጡ፣ ትንሽ አረፍ ይበሉና interview ን እንቀጥላለን። ምንድን ነው ምን ይላል አንድ ጠያቂ ለአምሮት የሚባል ጠያቂ ዳግማዊ መዓድ የአማራ ጠላት ብሎ ያስቀመጣቸው አሉ ወይ? ካሉ ለአማራው ለግንዛቤ ያህል ቢነግሩን ይላል እና ይሄንን ከእረፍት በኋላ ከአምስት ከአስር ደቂቃ ባለው ጊዜ ውስጥ እረፍት እናደርግና በዚህ ጥያቄ መልስ ይሰጥናል። ታዳሚዎቻችን በስልክ መጠየቅ፣ ወደ ስቱዲዮ ደውላችሁ መጠየቅ የምትፈልጉ መሳተፍ ትችላላችሁ። የስልክ ቁጥሩ እዛ ላይ አለ እና ሎቢ ላይም የምትጽፉ እና እንደ አጋጣሚ ካየሁ እሱንም ለመጠየቅ ሞክራለሁኝ። ለጊዜው የአስር ደቂቃ እረፍት አለን። ኦኬ ኦኬ ነው ኦኬ ነው ኦኬ በልበለው በለው በልበለው በለው አጋድመው ሁቃው አጋድመው ሁቃው ሆዳምነቱ ለዚህ ካበቃው ቀርሳምነቱ ለዚህ ካበቃው ውቃ ውቃ ውቃ ውቃ ውቃው ለእናት ሀገሩ ደንታ የሌለው ለወገኖቹ ደንታ የሌለው ከሆዱ ሌላ የማይታይ ሽር ጉድ ሲል ሲያፈደፍድ መስሎ ለማደር ታሪክ ሲንድ አንጓሎ ታለው እንደ ክርዳድ ወይ ጊዜ ደጉ አሳየን ጉድ መልካም ነው ብዬ ስላሰብኩ ነው ማንበቡ። አማራ የሰው አውራ ይላል ርዕሱ። የዘመን ቁጥር የታሪክ ስር ጥንታሻራ፣ የአገር ኩራት፣ የታሪክ ድር፣ የአገር አውራ፣ አጽመ አበው፣ አጽመ እርስት፣ ቅድመ ስራ፣ የእምነት መክሊት፣ የአበው ተስፋ፣ ጽኑ ዳራ፣ የሴም ትውፊት፣ የዘር ድንኳን፣ የሰው ጋራ የእኛ ብስራት፣ የእኛ በኩራት ደመራ፣ የአገር ኩራት፣ የአገር ግርማ፣ ስነ እዝራ፣ አማራ የሰው አውራ፣ አማራ የዘር ጣራ፣ የህግ የስርዓት፣ የእኛ የነሱ ድምር፣ የስልጣኔ ምህዳር፣ የወንድ የጀግንነት ክብር፣ የኤደንገነት አፈር ፈለገሰብ፣ እመ ሀገር፣ እመ ፍጥረት፣ አምባ ምድር፣ ስመ ህብር፣ መድብለ መስፍን፣ መልከ ጸዴቅ ወዮቶር፣ አማራ የህያዋን ዘር፣ አማራ የጊዮን ግርማ በር፣ የአብሮነት ድጓ፣ የአባቶች ውል የእምነት ማማ፣ የአገር አድባር፣ የአገር ማቶት፣ የአገር ዋርካ፣ የአገር ካስማ፣ የወንድ ራስ ጎፈሬ፣ ባለ ሹሩባ፣ ባለ አልቦ፣ ባለ አርማ፣ ድንበር ጠባቂ፣ ታሪክ ሰሪ፣ ባለ ሰንደቅ፣ ባለ ዓላማ፣ የሰሜን በር፣ የአገር ኩራት፣ የምስራቅ ጣይ፣ ብርሃን ድጋት፣ የደቡብ ግንብ፣ አጽመ አለት፣ የምዕራብ አድማስ፣ ሰገነት፣ ያልደፈር ባይነት፣ ያልበገር፣ የጥቁር ፋና፣ የነጻነት፣ የአድነት፣ አማራ መልከ ነገስት የኤደን አፈር ማፀነ ርስት፣ የጊዮን ግርማ የስነ ምድር አባት የስነ ፍጥረት፣ ኩሩ ገበሬ፣ አርሶ አዳሪ፣ ስርዓት አዋቂ፣ አገር መሪ፣ አልሞ ተኳሽ፣ ታሪክ ሰሪ፣ ጽንፍ አስገባሪ፣ ነጥፍ ገሪ፣ የወንድ ምጥ ተሻጋሪ፣ የአንበሳ ደቦል ግርማ አስፈሪ እንግዲህ ወደ ከቅድሙን ጥያቄ ይመልሱልናል። አቶ ተፈሪ ይሰሙኛል አይደል? አዎ እሰማለሁ። okay እንግዲህ የቅድሙን ጥያቄ አማራው የአማራው ዋና ዋነኛ ጠላቶች እነማን ናቸው እና አማራው በዚህ ላይ ግንዛቤ እንዲይዝ በዳግማዊ መዓድ አመለካከት እነማን ናቸው እነዚህ የአማራው የታሪክ ጠላቶች እና አሁን ጊዜ የወለዳቸውም ጠላቶች እና እነዛን ላይ ቢሄዱበት። okay፣ በጣም አመሰግናለሁ። የዳግማዊ መዓድ ጠላቶች አሉት ወይ? አሉት። የዳግማዊ ማዕድ ጠላቶች በአማራው ላይ ማዕድ ብቻ ሳይሆን የአማራው ጥያቄው ምንድን ነው? አማራው እንደ ህዝብ ጠላቶቹ እነማን ናቸው? እዛ ላይ እና በአማራው ላይ በአማራው ላይ እልቂት ያካሄዱ ጎጠኞቹም ሆነ ቡድኖች የአማራው ጠላቶች ናቸው። ይሄ እንግዲህ ወደ ወደ የሚያሰኝ ነገር አይደለም። አማራው ጠላት ፍለጋ አይሄድም፣ ግን ጥፋት ያደረሱበት ጠላቶቹ ናቸው። ህልውናውን ለማሳጣት የጣሩ ጠላቶቹ ናቸው። ከያለበት መግደል ብቻ ሳይሆን የሚያባረሩት ጠላቶቹ ናቸው እና እነዚህ እስካሁንም አላቆሙም። ይህንን ድርጊታቸውን በመስራት ላይ ናቸው እና እነሱም ህወሀት የመጀመሪያው ነው። ህወሓት ያው ቲፒኤልኤፍ ነው እንግዲህ ከግብረ አበሮቹ ጋር ሆኖ የሚሰራው የጥፋት ዘመቻ ግብረ አበሮቹ ኦነግ፣ የኦሮሞ ነጻ አውጪ ግንባር ደግሞ ጃራ የሚባል አለ። የኦሮሞ እስላማዊ ጽንፈኛ ግንባር እሱ በአማራው ላይ ትልቅ እልቂት አካሂዷል። ትልቅ ጠላት ነው። ኦህዴድ የሚለው የኦሮሞ ህዝብ ዲሞክራቲክ ድርጅት ነው። እነሱም የማይናቅ ጥፋት በአማራው ላይ ፈጽመዋል። ስለዚህ እነዚህ በአጠቃላይ tribalist ኦች የአማራው ጠላቶች ናቸው ብለን እንዲሁ እናጠቃልለዋለን ማለት ነው። historical ጠላቶች አሉት አማራው ማን ነው? እነዚህ የአካባቢው የአረብ ሀገሮች የአረብ ሀገሮች እነዚህ እነዚህ ላይ ጥንቃቄ ማለት ሌላው አማራው ኮንሴፕሽዋሊ ያለው ችግር እንዴት ያወጣል በራሱ የሚሄድበትን መንገድ የማወቁ ያለማወቁ እና ለአንድ ለሚያዋጣው ህልውና ማስጠበቂያ ነገር ላይ አሁን የተለያዩ ውይይቶች ስንሰማ እንኳን አሁን በተፈጠረው የጎንደር አካባቢ ባለው የትግል ሂደት ላይ ግማሹ locally ብቻ focus ማድረግ አለበት ይላል፣ ግማሹ የአማራው cause እንደሆነ ለማቅረብ ችግር አለ። ይሄ ምንድን ነው? ከ concept ችግር የመጣ ነው እና አለማወቅ በራሱ ወይም ለማወቅ አለመፈለግ በራሱ የአማራው ጠላት ነው ብለው አይገምቱም። እስኪ በዚህ ላይ በእውነቱ ከሚወስዱት እርምጃ ተነስተህ ውጤቱን ስታይ ጠላት ነው። ግን እንደነዚህ እንደነዚህ መሳሪያ አንስተው የጨፈጨፉ ስላልሆነ በዛ ደረጃ የማታያቸው ናቸው። ግን መናቅ የሌለበት አማራው እንዳይደራጅ የሚያረጉ አማራውን የሚከፋፍሉ አማራው በአማራነቱ እያለቀ እያለ በየ በየአካባቢው እንዲከፋፈል የሚያደርጉ አወቁትም አላወቁትም ይሄ የወያኔ ስራ ነው። ይሄ ለወያኔ ነው ጥቅሙ። አማራውን ለማጥፋት ለሚፈልግ ቡድን ጠቀሜታ አለው የዚህ አይነቱ አስተሳሰብ። ስለዚህ አማራው መነቃነቅ ያለበት በአንድነት ነው፣ ከዳር እስከ ዳር ነው። ምክንያቱም ጥፋት የደረሰበት በአማራነቱ ነው እና ይሄ ቀድመን ደግመን ደጋግመን የተናገርነው ነገር አለ። አማራው በአማራነቱ እንዳይደራጅ ጠላቱ ይፈልጋል። ምክንያቱም አማራው በአማራነቱ ከተደራጀ የሚያስፈራቸው ኃይል ነው። ራሱን defend ማድረግ ብቻ ሳይሆን ለብዙ ነገሮች መድህን የሚሆን ኃይል ነው። ስለዚህ ስለሚፈሩት እሱ እንዳይደራጅ ይሄ በጎጠኝነት መደራጀት የለበትም ምናምን የሚለውን concept ያመጣሉ። ወገን የምትላቸውም ያው ነባራዊ በሆነው እንደው አማራው ማለት እኮ ስምምን ስሙንም እኮ እንዳሌለ አድርገው ያው የነበሩ ናቸው እኮ እነሱም still ከዚህ አይነት የወደቀ አስተሳሰብ ከ ተጨባጭ ሁኔታው ጋር ግንኙነት ያሌለው አስተሳሰብ ሲያስተጋቡ የአማራውን መደራጀት እየጎዱ እንደሆነ ሊያውቁ ይገባል። አማራው ካልተደራጀ ራሱን ዲፌንድ ማድረግ አይችልም። ለኢትዮጵያ ለኢትዮጵያ የሚሉትም ኢትዮጵያ ጥቅም እንዲኖራት ከተፈለገ የአማራው መደራጀት plus ነው እንጂ minus አይደለም። ስለዚህ እነዚህ ነገሮች በትክክል ዳግማዊ መዓድ እነኝህን በትልቅ ደረጃ ነው የሚዋጋው። ምክንያቱም በጣም መጥፎ የሆኑ አስተሳሰቦች ናቸው። ለአማራው አይጠቅሙም፣ ለማንም አይጠቅሙም። ለሚጠቅሙት ለሚያጠፉን ሰዎች ነው እና ኢትዮጵያውያንም እንድትፈርስ ለሚፈልጉ ሰዎች። ስለዚህ ይህን ጠንቅቆ ማወቅ ያስፈልጋል። አረ ነው መልሸልህ እንደሆነ ጥያቄው ከቦርድ ላይ ከታዳሚዎች ማለት የተነሳ ነው። የኔ ጥያቄ እንኳን አይደለም እና ምን ያህል እንደተመለሰለት እንግዲህ ጠያቂው ቦርድ ላይ react ሲያደርግ ነው። ትድምና ወይ ሰማቸዋል። ይቅርታ ይሰማል። ይሰማቸዋል። ከስቱዲዮ ነው ነጥብ ነኝ። ከስቱዲዮ ነው። አይ ቼክ ለማድረግ ነው ማይክሮፎን። ሰዎች እዛ አሉ አሜሪካ ጥያቄ ካላችሁ እንግዲህ ወይ ወደ ጥያቄ የምትሄዱ ከሆነ እንግዲህ ሬዲ ስትሆኑ ትቦላ አናውንስ አርጉት። ከቤተሰቦች እዛ አሉ። አሜሪካ ያላችሁ ቀጥታ መደወል ትችላላችሁ። ውይይቱ የሚካሄደው በዳግማዊ ማዕድ ሊቀመንበር ክቡር ተፈሪ ቸርነት እና ከሆስቱ ፈለጋ ስራት ነው። መደወል ከፈለጋችሁ ቁጥሩ ተሰጥቷቸዋል። ቀጥታ ደወላችሁ እንትናችሁን ቃል እንትና ጥያቄያችሁን ለማቀበል ትችላላችሁ አሁኑ አሜሪካ ያላችሁ ያው ሰጥተናችኋል information ኡን መደወል ትችላላችሁ። እና ችን ለማለት ነው እንግዲህ ቀጥሉ ቀጥሉበት። እናት okay አንድ ጥያቄ lobby ው ላይ surface አድርጓል። በአሁኑ ሰዓት በጎንደር የሚደረገውን ትግል ይሰሙኛል አይደል? አዎ፣ ስሙ። በጎንደር የሚደረገውን ትግል በአንዳንድ ድርጅቶች ተጠልፎ የአማራ ወዳጅ በመምሰል ትግሉን ሆን ሆነ የአማራውን ጥያቄ እየተበሰበሰ ነው። ይሄንን ድርጅቶ እንዴት ያየዋል? ድምፅ ቮሊዩም ጨምሩ ይላሉ እና እንዴት ያዩታል? እና በአንዳንድ ሰላማዊ ሰልፎች ላይም ስናይ የአማርኛ ተናጋሪዎች ጉዳይ አድርገው የሚናገሩት ነገር አለ። አማርኛ ተናጋሪ የሞተው መለስም አማርኛ ተናጋሪ ነው። የቲፒኤልኤፍ መንግስትም አገዛዝም አማርኛ ተናጋሪ ነው። ምክንያቱም የመንግስት ቋንቋ ስለሆነ። ግን ዋናው ችግር ኢላማ የተደረገው አማራ የአማራ ህዝብ እንደ ህዝብ እና ይሄ ህዝብ በታሪኩ ከራሱ በላይ አልፎ ለሌሎች የሚያስብ በመሆኑ ያ ደግሞ ለሌሎች ማሰቡ የኢትዮጵያን እና ያንን አካባቢ ለመጠቀም የሚፈልጉ የውጭ ኃይሎች interest የሚጫን በመሆኑ ጭምር የተቀናበረ ነገር ነው እና ይሄንን እንዴት እስኪ እያዩታል እና የእነዚህን ድርጅቶች motive አሁን ጠያቂው ያነሱት ጥያቄ ይሄ ትግል ተቀልብሶ ሌሎች ድርጅቶች የራሳቸው አድርገው በራሳቸው በፈለጉት መንገድ ዲዛይን እያደረጉት ነው እና ዳግማዊ ማዕድ በዚህ በኩል ምን ያስባል? ምን አይነት እርምጃዎችን እንዲወስድ ያስባል? እንደው ቢሉ አማራን አድሬስ ለማድረግ አማራ የሚናገር የሚለው አማራውን አይገልጽም። አማራ ማለት አይደለም። ይሄ እንግዲህ ከሁለት መልክ ነው የሚመነጨው። ከሁለት ምክንያቶች ነው። አንደኛው ለአማራው ወገናዊነት ያለው ግለሰብ ከሆነ ይህን ያለው ምናልባት ይሄ አማራው በአማራነቱ እንዳይደራጅ የሚል hangout hang-up ያለበት ሊሆን ይችላል። እሱም still አይጠቅምም። ጠላቶች ግን ይህንን ሲሉ አማራው እንዳይደራጅ በአማራነቱ still አማራ ተናጋሪ ብለው define ያደርጉታል። የአማራውንም existence አይቀበሉትም ማለት ነው። ስለዚህ በየትኛው መልክ ብንመለከተው ይህ አገላለጽ አማራውን አይገልጽም እና ለአማራው ቆም ያለሁም የሚል እንዲህ አይነቱን አገላለጽ ይዞ አይቀርብም። አወናባጅ ነው፣ አታላይ ነው። ጠቀሜታ የለውም። ስለዚህ አማራ ምንም የሚያፍርበት ምክንያት የለውም። በአማራነት መደራጀት ይችላል። የአማራ ታሪክ ቢተነተን የሚያልቅ አይደለም። በጥሩ መልኩ አማራ ትልቅ ገደል የሰራ ህዝብ ነው። በኢትዮጵያ ታሪክም ተነግሮም አያበቃም። በማንኛውም በኩል አማራ የሚያሳፍር ምንም ነገር የለበትም። ስለዚህ አማራ የሚባል ዜጋ አለ። በአማራነቱ ነው address መደረግ ያለበት። አማራ የሚናገርማ እንዳልከው ወንድሜ <laughs> በጣም ትክክል ነህ እኮ መለስ የሚናገረው ነበር። ይህንን ቋንቋ አሁንም የሚናገሩ አሉ እያጠፉ እና እነሱ እንግዲህ ከአማራ ጋር አይወዳደሩም ማለት አይገለጹም፣ መገለጽ አይገባቸውም ማለት ነው። ሌላው ግን ቀደም ሲልም የነበረ ችግር ነው ይሄ። አንዳንድ ድርጅቶች የራሳቸው አቅም ያሌላቸው በሰሜን አካባቢ የሚካሄደውን የህልውና ትግል ተጠቅመው የራሳቸው የፖለቲካ አቅም ለማግኘት የሚጥሩ አሉ እና ክሌም ያደርጓቸዋል። ከዚህ በጎንደር በዛ አካባቢ የሚካሄድ ትግል ከነሱ ጋር ምንም ግንኙነት የለውም እና ብዙ ጊዜ ደግሞ ተናግረዋል። ለረኛ ከኛ ጋር የላችሁም እየተባለ እና ይሄ ነገር የሚጠቅም አይደለም ለዛ አካባቢ ታጋይ አንደኛ ሳይቀበላቸው ለምን እንደዚህ እንደሚያደርጉ የሚያሳዝን ነው። ሁለተኛ ሊያውቁት የሚገባው ምን ነገር አለ መሰላችሁ፣ እንዲህ የሚያደርጉ ደግሞ በዛው በጎረቤት ሀገር ሆነው ስለሆነ አማራውን ያችኑም ትንሹን ለህልውናው የሚጥራትን ነገር ለማክሸፍ የሚወሰድ እርምጃ ነው እና እዛ አካባቢ የሚደረገውን ትግል ያስመታዋል። እንደው አንድ ምሳሌ ልንገራችሁ። ዳግማዊ መዓድ አሁን ውስጥ ያለው ትግል በሙሉ የእሱ ቢሆን ደስታው ነው። ግን ተነስቶ ክሌም አያደረገውም ለምን ማድረግም የለበትም። የሚታገሉት እኮ ውስጥ ያሉት ናቸው። እነሱን መርዳት እንጂ የኔ ናችሁ ብሎ ዘራፍ ማለት ሎጂኩም አይታይም። በተለይ አሁን ባለንበት ደረጃ ያስመታል፣ ህዝብን ያስጨርሳል። በዚህ አስከፊ ፋሽስት በሆነ ያስጨፈጭፋል። ስለዚህ እኔ በዚህ አጋጣሚ እንደው ስም መንካቱ አስፈላጊ አይደለም ያውቃሉ። በዚህ አጋጣሚ እኔ ጥሪ ያደርጋለሁ፣ እንዲህ አይነቱን ፊሽካ መንፋት ማቆም አለበት። ማንኛውም ድርጅት ማቆም አለበት። አቅሙ ካላቸው፣ ጉልበቱ ካላቸው ገብተው ታግለው ነጻ ያውጡ። ምንም እናጨበጭባለን፣ ግን ምንም ሳይኖር እንዲህ አይነቱን አካባቢ ክሌም እያደረጉ ማስመታት ትልቅ ጠላትነት ነው። አልጠቀመም፣ አይጠቅምም፣ ወደፊትም አይጠቅምም እና በዚያ መልክ ነው የማየው። በጎንደር አካባቢ የሚካሄደው ትግል በእውነቱ ማንንም ክሌም እንዲያደርገው አያስፈልግም። ጉልበቱ ካለ መርዳት ነው እና በዛ አካባቢ የሚደረገው ትግል እርዳታ ካገኘ የራሱን መብት አስጠብቆ ህልውናውን ማስከበር ይችላል ይችላል እና አማራው ደግሞ ከዳር እስከ ዳር የሚነቃነቅ ኃይል ስለሚወጣው በትንሽ ጊዜ ውስጥ ራሱን መታደግ ይችላል እና ለዛ አካባቢ የምናስብ ከሆነ እርዳታ ብቻ ነው መስጠት ያለብን እንጂ በዛ ድርጅት ላይ በዚህ ትግል ላይ ፊሽካ መንፋት አያስፈልገንም። I hope መልሻለሁ። okay፣ በጣም አመሰግናለሁኝ። እንግዲህ ለአጭር የቃለ መጠይቅ ዝግጅት ነው የጋበዝኖት እና የመጨረሻ ጥያቄ ይሆናል ይሄ ይሄንን የትግራይ ፋሽስታዊ ፋሽስታዊ አገዛዝ አማራን ህዝብ ለማጥፋት ከሀያ እስከ ሰላሳ ሺህ ጦር በአካባቢው እንዳሰፈረ እና ካሁን ካሁን ወረራ ይፈጽማል የሚል ከፍተኛ ስጋት አለ። ህዝቡ ግን ሞራሉ ጠንካራ ነው። ከምንሰማቸው የተለያዩ መረጃዎች ይሄ እንደዚህን ህዝብ ሞራል እንዲሁ እንደጠነከረ በገንዘብም በማቴሪያልም በማንኛውም ነገር ድጋፍ ለማድረግ ይቻል ዘንድ ድርጅቶ ጥሪ ያለው እና እስኪ ደግመው ቅድምም በውይይታችን ውስጥ አንስተውታል ስለ አማራው የአማራን ነገድ ከእልቂት ለማዳን የሚንቀሳቀሱ የአማራ የሲቪክ ድርጅቶች እና የፖለቲካም ፈለግ የሚከተሉ ንቅናቄዎች የተለያዩ እንትኖች አሉ እና እነኚህ አንድ ወጥ የሆነ ማህበራት ኮሚኒቲስ በየቦታው ያሉት በሙሉ ወደ አንድ የሆነ እንትን እንዲመጡ የሚያቀርቡት ጥሪ ካለ እድሉን እንዲጠቀሙና ድርጅቶም በዚህ በኩል ሊሰራ ያቀደውን ነገር ደግሞ እንደው በሰፊው ቢሄዱበት። አመሰግናለሁ። okay፣ በጣም ግሩም ጥያቄ ነው። አመሰግናለሁ ጌታዬ። ዳግማዊ መአህድ ሲቋቋም ጀምሮ የድርጅቱን ድርጅቱን ሲያዋቅር በእውነቱ ግለሰቦች እያየ ወይም ድርጅቶች እያየ አይደለም። system ነው የፈጠረው። ግልጽነትና ተጠያቂነት ያለው system ተፈጥሯል እና ይሄ system ማንኛውም የአማራ ልጅ ለአማራ የሚቆረቆር የአማራ ልጅ ሊሳተፍበት የሚችል system ነው። ስለዚህ መረዳጃ ማህበሮችም ይሁኑ እድሮችም ይሁኑ ማንኛውም የአማራ ድርጅት ስብስብ፣ ግለሰቦች ጭምር ዳግማዊ መዓድ የትግል አንድነት እንዲኖረን በሰፊው ይጠራል። የግድ ደግሞ እዚህ መዓድ ውስጥ መዓድ ውስጥ እዚህ ዳግማዊ ውስጥ ግቡ አይደለም ጥያቄያችን። ቢሆን በጣም ይጠቅማል። ግን ቢያንስ ቢያንስ የትግል አንድነት መፈጠር አለበት። እሱን ማድረግ ካልቻልን እኛ እንቀጥላለን። ምንም ጥያቄም የለውም። እኛ ውስጥ ያለውን ትግል ለመርዳት በሁለንተናው አቅም ለመርዳት ዝግጁነት አለን፣ ጉልበቱም አለን። አሁን ከምናየውማ በጣም በጣም ጥሩ ጉልበት አለን፣ እንረዳለን ግን ከዚህ ውጭም ያለው ትግሉን ቢያስተባብር በአማራው ላይ በመከሰት ላይ ያለውን ችግር በቶሎ ማስወገድ ይቻላል። ስለዚህ ለምን የአማራው ችግር ጊዜ እንዲወስድበት መስጠት ይፈለጋል? እና ነገ ተነጎዳ ሳንል ይሄን ነገር መቋጨት አለብን። አሁን ባደረግንላቸው ጥሪ ጆይን ያደርጉናሉ። እኛ ለነሱ ትልቅ ትልቅ ምስጋና ነው ያለን። ምክንያቱም እንደዛ ነው መደረግ ያለበት እና የቀረውም ይህንን ምሳሌነት መውሰድ ይገባዋል። የአማራ ትግል በአንድነት ትግል ነው መስመር መያዝ የሚችለው እና ደግሞ በአነስተኛ ጊዜ ውስጥ መታደግ የሚቻለው አማራውን ከዚህ እልቂት ለማዳን የሚቻለው ህልውናውንና መብቱን ማስከበር የሚቻለው ትግላችንን ስናስተባበር ነው። ስለዚህ እንደዚህ በተበታተነ አካባቢ ያለን የአማራ የሆን ድርጅቶችም ሆነ ግለሰቦች የትግል አንድነታችንን እንድናጠናክር እንድናረግ በሰፊው እንጠራለን። ሲሆን ዳግማዊ ማዕድ እንዳልኳችሁ ግልጽነትና ተጠያቂነት ያለው ሲስተም የፈጠረ ነው። እዚያ ላይ መተባበር እንችላለን። እዚያ ላይ መረዳዳት እንችላለን። እዚያ ላይ ስራ መስራት እንችላለን። ጆይናስ ምንም የሚያሳፍርና የሚያስፈራ ነገር የለውም። ሁሉን ነገር ለድርጅቱ ውስጥ ለሚገቡ በግልጽ ነው የምንሰራው። በስራችን ውስጥ አቅምና ችሎታ ላለው እኛ ተገዥ ነን። ወዳ ወዳ አንልም። በአማራው ጥያቄ ላይ የሚያወላውል ግለሰብን አንቀበል። ምንም ጥያቄም የለውም። ግን በዛ መኔታ ላይ ያለ ማንኛውም ግለሰብ ይህንን ድርጅት በደንብ ሊጠቀምበት ይቻላል ይችላል። ደግሞ መሞከርም አለበት። ይሄ ነገር በደንብ እንድታዩት እኔ ጥሪ አደርጋለሁ። ሌሎች በአገር ደረጃ ያሉ አሉ። በአገር ደረጃ የተደራጁም ሆነ ፍላጎቱ የዛ አይነት ያላቸው እኔ ሁለት አይነት ግንዛቤ አስቀምጣለሁ። አንደኛ ዳግማዊ መዓድ ለኢትዮጵያዊነቱ የሚጠረጠር አይደለም። የአማራ ህዝብ ድርጅት ነው። ለአማራ አማራ በዚህ አይጠየቅም። ስለዚህ ወገናዊነት አለን ማለት ነው። ያንን ወገናዊነት አችንን እንዲቀበሉና እንዲያከብሩ ጥሪ ያደርጋለሁ። አንድ ሁለተኛ ደግሞ በአማራነታችን ተደራጅተን ጉልበት ኖሮን ራሳችንን ከጥፋት ካዳን እነሱ ከያዙት ጥያቄ ጋር የምንስማማ እንጂ የምንቃወም አይደለንም። ስለዚህ በሁለቱም መልክ ብታዩት ይሄ የመደጋገፉና የመረዳዳቱ ይህን አስከፊ ስርዓት ለመለወጥ ጉልበት ይሰጣል እንጂ ምንም አይነት መጥፎ ነገር አይኖረውም። ስለዚህ እነዚህን ሁለት ግንዛቤዎች ሰዎች እንዲያዋቸው እኔ ጥሪ አደርጋለሁ። ይሄ የአማራ ድርጅት ጉልበት እንዲኖረው ማንኛውም ሰው መሰናክል መሆን የለበትም፣ ለኢትዮጵያም የሚያስበው ጭምር። ምክንያቱም የዛ አይነት ግንዛቤ ስላለ ማለት ነው እና ከሁሉ ደግሞ ልንዘነጋው የማይገባ ቅድም በደንብ ሄጄበታለሁ፣ አሁንም እደግመዋለሁ። ይሄ ትግል የወጣቱ ትግል ነው። ሌሎቻችን አልተጎዳንም አይደለም፣ ተጎድተናል። የስ ግን ይሄ ትግል ካሸነፈ የሰለጠነ system ሰርቶ በሰላም ለመኖር የሚችለው generation ይሄ ወጣት ነው። ስለዚህ ይሄ ወጣት በችግር ውስጥ በማለፉ ብቻ ሳይሆን የሚ ከዚህ ትግል ውስጥ የሚወጣውንም ስርዓት የሚጠቀምበት እሱ ነው። ስለዚህ ይህንን የአማራ ንቅናቄ ለመደገፍ በሁሉም መስክ ለመደገፍ ማወላወል በፍጹም የለብንም፣ መሆንም የለበትም። ምክንያቱም ወጣቱ ነው ትግሉን የሚያካሄደው ወጣቱ ነው ከዛ ጥሩ ውጤት በነፊት የሚኖረው እና ከዛ ያለፍነው ጀኔሬሽኖች I wish የኔ ጀነሬሽን የወጣትነት ጊዜውን ያጠፋውን የትግል energy አሁን ለመጠቀም ቢችል ኖሮ የአሁኑ ወጣት እዚህ ችግር ውስጥ አወድቅም ነበር። ስለዚህ ይህን ነገር አትኩረን ልናየው ይገባል። ሁሉንም መስዋዕትነት መክፈል ያለብን ይህን ወጣት ትግል የወጣት ትግል ለመርዳት ነው። ለኢትዮጵያ ነው? ለአማራውም አለኝታ ከዛም ብሎ እንዳውም ለኢትዮጵያም አለኝታ ወጣቱ ነው። ከዛ ውጭ አናየውም እና እኔ በሰፊው ጥሪ አቀርባለሁ የአማራ በአማራ ስም የተደራጀ የፖለቲካም ይሁን የመረዳጃ ማህበር የአማራ ግለሰቦች በአጠቃላይ ትግላችንን እናስተባብር። ዳግማዊ ማዕድን ተቀላቀሉ፣ ደግፉ። ውስጥ የሚካሄደውን ትግል እናካሄዳለን። አሁን የተለኮሰውን ችቦ በጎንደር ውስጥ የአማራው ትግል ነው፣ ልንረዳው ይገባል። በተጨባጭ የትግሉ ፍራንታችን እዛ ነው ያለው። ወያኔን እዛ ማሸነፍ ከቻልክ የትም ቦታ ታሸንፋለህ። ስለዚህ የጎንደር ተብሎ የጎጃም ተብሎ የወሎ ተብሎ የሚሰጠው መከፋፈል አይነት አመለካከት መጥፋት አለበት። ይሄ በሙሉ የአማራ ትግል ነው። የሚያስፈልግበት ቦታ ጥቅም የሚሰጥበት ቦታ ትኩረት እንሰጣለን። ያ አሁን ያለን ትኩረት ጎንደር ላይ ነው። boundary ስለሆኑ ትግሬ ከተከዜ አልፎ አያውቅም። ከአላማጣ አልፎ አያውቅም። ከዛ boundary ሊያልፍም መፈቀድ የለበትም። ይህን ለማድረግ የትግል ግንባራችን ጎንደር ላይ ነው። ስለዚህ መታገል አስፈላጊ ነው። በሰፊው እርዳታ ማድረግ ያስፈልጋል። I hope በቂ ገለጻ ያረኩ መሰለኝ። አመሰግናለሁ። እንግዲህ አመሰግናለሁ። እንዲሁ ውይይታችን ላይ አንድ እንደገና ትዝ ያለኝ ነገር አንገብጋቢ ነገር አለ። ወጣቱን ስላነሱ የአማራ ወጣቶች አዎ የወደፊቱ የእነሱ ነው። ከቀዳሚው ትውልድ ደግሞ ምንም ትሩፋት የላቸውም። መከራን፣ የወደቀ ሀገርን፣ ውርደትን ነው የተረከቡት እና በዚህ በትውልዱ መሀል ፊትለፊት ለፊት አይወጣም እንጂ ጉምጉም አለ ይሄንን ዳግማዊ መአድ ይሄንን የትውልዱን መሀል የተፈጠረ ክፍተት አሻሽሎ የወጣቱን መንፈስ በመገንባት በትግሉ ውስጥ ግን ቀዳሚው ትውልድም አብሮ ተያይዞ ሊሄድ የሚችልበትን ስትራቴጂ አለው ወይ? በፕሮፓጋንዳው፣ በቅስቀሳው እና በሚሰጣቸው የትምህርት ሂደቶች ውስጥ የአድዋን መንፈስ አንግቧል ማለት ይቻላል። ድርጅቶ እስኪ በዚህ ላይ የሄዱበት አመለካከቱና ግፊቱ የአድዋ ነው። ግን አሁን እዛ ላይ ደርሰናል ወይ አጠያያቂ ነው በእውነቱ ግን ይሄ ያለፈው generation እንዲገባው የሚያስፈልገው እኔ ወይ ካለፈው generation ነው ራሴን የማስቀምጠው። ቀደም ሲል የኔን bio ሳቀርብ ነግሬያቸዋለሁ በትግል አካባቢ። አሁንም አንተ ወንድሜ ያቀረብከው ለአሁን ላለው ወጣት generation ምንም አይነት የሚጠቅም ነገር አላስተላለፍንም። ስለዚህ ያ generation አንድ ትልቅ ነገር ሊሰራው የሚችለው ነገር ቢኖር ምንድን ነው? ካለፉ ስህተቶች ተምሮ እነኛን ስህተቶች ተገንዝቦ አሁን ለሚመጣው generation contribution ለማድረግ መጣር አለበት። በተለይ በተለይ የአማራው ወጣት ማን ነው? የአማራው generation በዛ generation ያለፈው በአማራነቱ በአማራነቱ ለአማራው መቆም አለበት። በአማራነቱ እኔ ሌላ ድርጅትም ውስጥ ቢሆን እኮ እዚህ በአማራነቱ contribute ቢያደርግ እኔ ምንም contradiction ኑ አይታየኝም። እዚያ ሁለት ድርጅት ውስጥ ሆኖ አባል አይደረግም። yes እሱ limitation ቢኖርም ይህን የአማራ ትግል መርዳት የግድ ያስፈልጋል። የአማራውን ወጣት አሁን የያዘውን መፋለም ውጤታማና አሸናፊ እንዲሆን መርዳት አለበት። ይሄ ጀኔሬሽን ለዚህ ጀኔሬሽን ለአዲሱ ጀኔሬሽን ያለው ያለው ትልቅ contribute ማድረግ ያለበት ትልቅ ነገር ቢኖር ካለፈው ስህተት ተምሮ ለአሁኑ generation contribute ማድረግ ነው፣ መርዳት ነው፣ መርዳት ነው። ለነሱ እነሱ ይህን ይሄ አሁኑ ወጣት ይህን ትግል ከግቡ ሊያደርስ በሚያደርገው ትግል ላይ ነባር ጀኔሬሽን ። ኮንትሪቢዩት ማድረግ አለበት። ይሄ ትክክል ነው የሚሆነው፣ ይሄ ጀስትፋይድ ነው። ምክንያቱም እኔ አሁን ላለው situation ያለፈው generation ምንም እንኳን ይህን ውጤት ለማግኘት ባይሆንም የታገለው በውጤቱ ምንድን ነው አዎንታዊ የሆነ ውጤት ላይ አልታየም አይደለም። ስለዚህ አሁን ላለው ትግል contribute በማድረግ at least የዛ በድሮ ያጣውን satisfaction እዚህ ውስጥ ማግኘት ይችላል። እና ይሄ እንግዲህ ከአማራ ከሆነ በአማራዊነት ነው የምጠይቀው እኔ። በኢትዮጵያዊነትም ያለው ከአማራው ጋር ምንም ጠብ የለውም። ይህን አይነት እርዳታ ቢያደርግ ይችላል። ካልቻለም የአማራውን መደራጀትና ራሱን ለማዳን የሚያደርገውን ጥረት appreciate እንዲያደርግ expect ማድረግ አለብን። ምክንያቱም ይሄ ትግል አሸንፎ ኢትዮጵያን መታደግ የሚቻልበት ሁኔታ ሲፈጠር ያም generation በኢትዮጵያዊነቱ የሚል ካለ አንድ ነው ትግሉ የሚወጣው። ስለዚህ እነዚህን ሁሉ አስተሳሰቦች አቀነጃጅቶ እኔ በወጣም ወረደም ይሄ ያለፈ generation ትልቅ እርዳታ ለዚህ generation ሊያደርግ ይገባዋል። Okay። Okay፣ አመሰግናለሁኝ። ከዚሁ ጋር እንዲሁ አንድ ነገር ብመልሱልኝ በዚህ ሀያ አምስት አመት ውስጥ የተለያዩ የፖለቲካ ድርጅቶች አይተናል እና እነኚህ ሁሉ ድርጅቶች ግን ለወጣቱና ለሴቶች ያላቸው ትኩረት እጅግ በጣም እንትን ነው እንዲሁ ሴቶችን በተለይ የሚፈልጓቸው እንዲሁ ለዲኮሬሽን ካልሆነ በስተቀረ በትግሉ ሂደት ውስጥ ሚና ኖሯቸው አልታየም እና ዳግማዊ ማዕድስ እንዴት ነው? ከዚህ የተማረው ነገር አለ? ለሴቶች ቦታ አለው? ድርጅታችሁ ምን ይመስላል ሴቶችን በማሳተፍ ሂደት ውስጥ? ወጣቶችን በማሳተፍ ሂደት ውስጥ ምን አይነት እንደው ከሌሎቹ ካለፉት የተለየ ካለ እንደው ቢገልጹልን፣ ከሌለም እንደ ወደፊት ለማስተካከል ቃል ቢገቡልን ነው አለረ ያለ ነው። በእውነት እንደው life life complete ሲሆን የሚታየው ወንድና ሴት አንድ ላይ ሲሰሩ ነው። ማለት ዛ it's incomplete ችግር አለው። ስለዚህ የሴቶች role በየትኛው ሜዳ contribution ኑ እጅግ ከባድ ነው፣ እጅግ ከባድ ነው። በሚደንቅ ሁኔታ እንዳውም የሴቶች contribution ከወንዶቹ ጋር ስታወዳድረው ሩቱ ይሆናል for some biological reasons complementary ብቻ ሳይሆን እንደውም ትልቅ role አለው። ታዲያ ወንዶቹ አይሰሩም አይደለም አይደለም፣ ግን የሁለቱ ኬሚስትሪ ለአንድ ፕሮጀክት እውን የሆነ movement ነው፣ እውን የሆነ እርምጃ ነው እነዚህ ሁለቱ ከወሰዱት እና የሴቶች ሮል ለዚህ ትግላችን ለዚህ ትግል በጣም በጣም በጣም ክሩሻል መሆን ያለበት መሆን ያለበት እና ዳግማዊ ማዕድ ሴቶችን ለማስገባት የማይፈነቅለው ድንጋይ የለም። በቂ አነስታዊ ጾታዎች አሉን። በዚያው እንቀጥላለን። እኔ አሁንም ጥሪ የማቀርበው የአማራ ወጣት ሴቶች የአማራ ሴቶች አመራር position ላይ ሴቶችን ለማሳተፍ እንዴት ነው by the way አሁንም ቁጥብነት ይታያል። በብዙ ድርጅቶች ውስጥ ሴቶችን ለናሙና ማስገባት ያስገባሉ፣ ግን ወደ ሊደርሺፕ አያመጧቸውም። በእኛ በእኛ ድርጅት ውስጥ አሁን አሁን እንኳን ትልቅ ሮል የሚጫወቱ ሴቶች በትልቅ ደረጃ ላይ አሉ እና ምንም አይነት አለ አይደለም ወደ ኋላ የሚባል ነገር ሳይሆን እህቶቻችን ከወንዶች የበለጠ እንጂ ያነሰ ኮንትሪቢሽን አይሰሩም እና እንጥራለን። በእኩልነት ደረጃ ነው የምናየው ሁሉንም። ያ ግን የሴቶች ከኛ ጋር participate እዚህ ድርጅት ውስጥ participate ማድረግ ለድርጅቱ ውጤታማነት የጎላ እንትን አለው ፍላጎት አለው እና እንደውም በዚህ አጋጣሚ ጥሪ ያደርጋለሁ ወጣት የአማራ ሴቶች፣ ማንኛውም የአማራ ሴት እዚህ ድርጅት ውስጥ really ቢተባበሩ እና ቢገቡ ትልቅ leadership quality ሊሰጡ ይችላሉ እና በዚህ አጋጣሚ ጥሪዬን አቀርባለሁ ነው የምለው። ወደፊት ሴቶች ዳግማዊ መዐሕድን የመምራት አጋጣሚም ይኖራቸዋል ነው የሚሉን። እንዳውም እንዳውም አሁንም ready የሆነ ምንም ሁኔታም አለ። ready ምንም የሚያጠራጥር አይደለም። Okay፣ አመሰግናለሁ። እንሲ ከቤቱ ጥያቄ ካለ lobby ው ላይ ብትጽፉልኝ ወይንም ደግሞ ስቱዲዮ ውስጥ ጥያቄ ካለ እንትን ብትል አዎ፣ ይሰማል አይደለ? አዎ okay እስቲ ሎቢ ላይ እንግዲህ ዛሬ ትንሽ ትንሽ የምናስተካክለው ነገር አለ። ሎቢ ጥያቄ ካላችሁ ችግር እንዳይፈጠር ከቻላችሁ አንድ ጊዜ ማይክሮ አነሳላችኋለሁ፣ ቀጥታ ትጠይቃላችሁ ማለት ነው። ለምሳሌ ማን ያለው ግፋ በለው ግፋ በለው አለ ግፋ በለው አለ ደጃች አለ ደጃች አለ። አዎ በላግ ይታያል አይደል? አዎ። እሺ ደጃችን እንግዲህ ግፋ በለው አለ እጅ አውጣ። ጥያቄ ካለ ወደ ለሊቀመንበሩ ጥያቄ ካለ ደጃች አለ። እሺ አሁን ማይክሮፎኑ አነሳለሁ። እንግዲህ ደጃች ጥያቄ ጠይቅ። አንድ ቦርድ ላይ ጥያቄ አለ። ይሰሙኛል አለ ካለፉት ሀያ አምስት አመታት ባለፉት ሀያ አምስት አመታት እንደተገነዘብ ነው በአማራው ስም የተደራጁ ድርጅቶች ተጠናክረው አላማቸውን ከግብ እንዳያደርሱ በማድረግ ከወያኔ ባላነሰ የአማራ ሰርጎ ገቦች ትልቅ የአፍራሽነት ሚና ተጫውተዋል። ዳግማዊ ማዕድ ከዚህ አይነት አደጋ ራሱን ለመከላከል የተለመደውን የአደረጃጀት ሁኔታ መቀየር ይገባዋል እላለሁ። እንዴት ያዩታል? ይላል በጣም ትክክል ነው። በጣም ትክክል ነው። ይሄ የጠለፋ እርምጃ በየአይነቱ አለ። ስለዚህ እኛ ይሄ ልማዱ ስላለን ትልቅ ጥረት እናደርጋለን ራሳችንን ይሄን ድርጅት protect ለማድረግ የደህንነት ክፍልም አለ። እንደው ዝም ብሎ ቆይ አይስማም ይላሉ። ትልቅ ጀብድነት የሰሩ ኮሎኔል ባጫ የሚባሉ አየር ኃይል እዚህ ነው እኛ ጋን ያረፍኩት። እኔም አብሬ ተሳትፍ ያለው የእሳቸውን ሀዘን እና በእውነቴ ነው ምሎት እንደዛ አይነት ሰው ምንም እንኳን ባጫ የኦሮሞ ስም ቢሆን በኢትዮጵያዊነታቸው ቆርጦ የተነሱ ቆራጥ ኢትዮጵያዊ ነታቸውን ያሳያል። የሰማኝ አይደለም እና እጅግ አልያዘም ማይክል ካወቋቸው አንዱ ነው። ማይኩን ያዘው አንተ። ማይኩ ክፍት ነው። እሺ ኦኬ፣ አንድ ጊዜ ወጣ አልከሩሙ ጀመሩበት ወቅት እሱ ነው እዛ ላይ ያለው መሰረት ወጣቱ እየተነሳ ነው እየተናገረ ነው። በአሁኑ ወቅት ባለ ሁኔታ ታላቅ ችግር የገጠመን የወጣቱ ትውልድ አቋሙን፣ አስተሳሰቡን ለዚያች ማጭ ይዞታል በማካድ አሁን አለን የሚሉ የዘረኛ ድርጅቶች አወናብደው ይህንን መሸፈን መደበቅ አንችልም። ይሄ አንዱ የኛ ምክንያቱም ወጣቱ እየተጠቀሙበት ይህንን መሸፈን መደበቅ አንችልም። በሀገር ቤት ያለው ምክንያቱም ወጣቱ እየተጠቀሙበት ነው እንጂ በሀገር ቤት ያለው ዛሬ ከወጣቱ ሌላ ሰዎች ኢትዮጵያዊነቱን ማንነቱን በዘረኝነት ለመድረስ ሊደርስበት የቻለው ዛሬ ጎዳና ይሄ ነው። እነዚህ ሰዎች ተጠቅመውበት አማራዊ ሕዝብ ላይ ግፍ ለመድረስ ሊደርስበት የቻለው አንዱ ጎዳና ይሄ ነው። ከማንም በላይ መጠቀሚያ የዘር ልዩነት በማምጣት አማራውን ግፍ ተቀባይበት አማራውን ከማንም በላይ ግፍ የተጠቀመ ለሱ ነው ዛሬ የሚያዚህ ቁጭ ብለን ልንዋይበት፣ ልንታገልበት፣ በራ ልናስቆምበት የምንፈልገው ይህንን ነው እና ይህም ለእኛ ያችን የመሰለች ከተቀረው አፍሪካ በከፍተኛ ደረጃ አላት ታሪክ ያላት ሀገር ዛሬ ከተቀረው አፍሪካ በምን አይነት በከፍተኛ ደረጃ አገርቶ ቀጥተዋል። በምን አይነት መልክ ልንጠናከር እርሶ ይህንን ችግር በምን አይነት ልንላቀቅ እንችላለን? በምን አይነት መልክ ልንጠናከር እንችላለን የሚለውን ሊገልጹልን ደስ ይለኛል። አመሰግናለሁ። በተረፈ ይህንን ሀሳብን ይግለጹልን። አመሰግናለሁ። ይለቃለሁ አቶ ቸርነት ደጃች የጠየቀው ጥያቄ እንዳልከው ወጣቱ የዚህ የችግሩ ገፈት ቀማች ስለሆነ በትግል መሰማራቱ ምክንያታዊ ነው። ምንም ጥያቄም የለውም። እና ኢትዮጵያን በሚመለከት ግን ያቀረብከው ጥያቄ በአሁን ባለንበት ደረጃ የአማራው ወጣትም ሆነ ዳግማዊ ማዕድ ስለ ኢትዮጵያ የሚያነሳበት ጉልበቱ የለውም። ጸረ ኢትዮጵያ ሆኖ ሳይሆን ወይንም ደግሞ ከኢትዮጵያ ውጭ እያሰበ ሳይሆን መጀመሪያ ራሱን ማዳን ስላለበት ያንን ለማድረግ የጊዜ ገደብ ይጠይቃል፣ ጊዜ ያስፈልገዋል። ስለዚህ አማራው አሁን ራሱን ነው የሚያደራጀው። ወጣቱም በአማራነቱ ራሱን ዲፌንድ ለማድረግ ትግል እያካሄደ ነው። ስለዚህ ዳግማዊ ማዕድም በስራ ላይ ያለው አማራውን በማደራጀት ላይ ነው። አማራው ተደራጅቶ የራሱን ህልውና ማስ ማግኘት ከቻለ ከጥፋት ራሱን ካዳነ የሚቀጥለው አጀንዳ እንግዲህ የሚኖረው ኢትዮጵያ ውስጥ ነው። ጥያቄው ኢትዮጵያ ውስጥ ነው የሚሆነው ማለት ነው። ኢትዮጵያ ደግሞ የአማራው ብቻ አይደለችም። የብዙ ነገዶች አገር ነች። ስለዚህ ሌሎችም የሚሉት ነገር አለ ማለት ነው። ኢትዮጵያ ጥያቄ ላይ አማራው በኢትዮጵያ ላይ አዎንታዊ ኃይል ነው። ደግነቱ አማራው ስለተደራጀ አቅም አለው። አማራው የሚፈልገውን እያወቀ ነው ማለት ነው። ስለዚህ ጉልበት ያለው በኢትዮጵያዊነቱ ጥያቄ ያሌለው የአማራ ድርጅት እዚያ ከቀረው የአማራ ማን ነው የኢትዮጵያ ነገድ ጋር ጠረጴዛ ዙሪያ ሲቀርብ ከጥንካሬ ጭምር ነው የሚቀርበው። ስለዚህ የሰለጠነ ስርዓት ለመመስረት የቀረውም ያገባዋል። እዛ ውስጥ የሚደረገው መደራደር ላይ አማራ ያለምንም ችግር ለተቃና ስርዓት ለኢትዮጵያ ትልቅ ኮንትሪቢዩት ያደርጋል ማለት ነው እና እኛ የምናየው በዚህ ነው። አየህ አሁን አማራውን ስለ ኢትዮጵያ እና ንገረኝ ልትለው አይገባም። ምክንያቱም ምን ይንገርህ? ምን ጉልበት አለው? አሁን ሲኖረው ግን ያን ጊዜ መነጋገር የሚችልበት ሌሎችም ኢትዮጵያዊነን የሚሉ ነገዶች ይጠፋሉ ብለን አናስብም። አገር አቀፍ አጀንዳ ያላቸውም ድርጅቶች አሉ። ያ ሁሉ የሚገናኝበት ኢትዮጵያዊ መድረክ ይፈጠራል፣ ይኖራል እና እዚያ ላይ አማራው ተገቢውን ሮል መጫወት የሚችለው ጉልበት ሲኖረው ነው እና ለኢትዮጵያ ከማውራታችን በፊት ራሳችንን እናደራጅ ነው። የወጣቱም ትግል እዚህ ላይ ነው። ስለ ኢትዮጵያ አሁን ተውኝ። እኔ መጀመሪያ በአማራነት የተደራጅቼ ራሴን ከመጥፋት ላድን ብሎ የሚጥረው በዚህ ምክንያት ነው። ስለዚህ እሱን ምክንያታዊ ነው፣ ትክክል ነው። እሱንም እንዲያደርግ እንረዳለን ብለን ያለን ድርጅት ያለን ድርጅቶች ድርጅት ነን። ደግሞ የማዕድ የዚህ አይነት ነው እንትኑ አመለካከቱ። አይሆፕ መልሻ ያላለው ደጃጅ ከዛ በፊት ከቦርድ ላይ ያነበብኩት ጥያቄ ነበረ። የዱር የዱርቤቴ ወንድሜ እንደገና ታስታውሰ ሰርጎ ገቦች እንደገና I remember ልክ ነው። ጀምሬው ነው እንትኑን ያቆም ነው እጃች ሲገባና እና አሁን ተጉባኤ መዐሕድ ራሱን ለመከላከል ከተለመደው ድርጅታዊ አሰራር ባሻገር ምን አስቧል ነው የሚለው እና እሱ ላይ እስኪ ቢሄዱበት። okay ዳግማዊ መዐሕድ እንዳልከው ቀደም ሲል ያለው ግንዛቤ ስላለ አንደኛ እዚህ ድርጅት ውስጥ የሚገቡ ተሳታፊዎችን ሲመለምል በጥንቃቄ ነው። እዛ ላይ እንግዲህ አንዱ እንትን criteria ችን አለ በሁለተኛ ደረጃ ገብቶም ልትሳሳት ትችላለህ። ገደል ሊከትህ ይችላል። እሱን በጥንቃቄ አይናችንን ከፍተን ነው የምናየው። ይሄንንም ብቻ ብለን አይበቃንም። እንዳውም በድርጅታችን ውስጥ የደህንነት ድርጅት ክፍል አለን። ያ የደህንነት ክፍል እንዲህ አይነት ችግር ከመድረሱ በፊት ችግሩ ከመድረሱ በፊት አጥንቶ አይቶ እውነትነቱን ካረጋገጠ ቀደም ብሎ ያስጠነቅቃል። ስለዚህ ችግር ከመፈጠሩ በፊት ማቆም እንችላለን ማለት ነው እና አንዱ እሱ ነው። ሌላው ትልቁ ነገር ደግሞ በዚህ ድርጅት ውስጥ የአስተሳሰብ ነጻነትና የሀሳብ ማንሸራሸር ነጻነት ስላለ እንዲህ አይነቱ ችግር ገና ከማደጉ በፊት የምናይበት መድረክ አለን እና በጊዜ ኮረክሽን ይወሰዳል። ጎልቶ የሚታይህ ነገር ካለ ልናስወግደው ready ነን ማለት ነው እና እንደዚህ አይነቶች mechanism ኦችን ነው የምንጠቀመው። ከዛ እንግዲህ እግዜር ይጨመርበት ብለን አለን። እንግዲህ በጣም አመሰግናለሁኝ። የያዝነውን ጊዜ አገባደናል። ስቱዲዮ እስካሁን ጥያቄ አልቀረበም። ምናልባት የስልክ ችግር ሊሆን ይችላል። እርሶንም ለነበረውት ጊዜ አመሰግናለሁኝ። ወደፊትም እንደዚሁ ተመሳሳይ እና የተሻለ ጊዜ መርጠን እንዲሁ ከህዝብ ጋር ድርጅቱ የሚገናኝበት እና ጥሩ ግንዛቤ የሚያገኝበትን ሁኔታ እንትንላለን። ሌላ አንድ ወንድሜ ሸጋው የሚባል ወንድሜ ከፍተኛ ሰላምታና አድናቆት ያቀርባል። ከአሁን ቀደም እንደዚሁ በመያድ ኃላፊነት ላይ በነበሩ ጊዜ በኢንተርቪው እንዳገኘሁት ይናገራል እና መልካም ምኞቱን መልካም መልካም ምኞት እና ሰላምታ አቅርቧል። ሸጋ ወንድሜ ሸጋው ሸጋው እውነት እውነት ነው። በእውነቱ ትልቅ ጎበዝ የሆነ የአማራ ጉልበት ነው፣ የአማራ ጎን ነው። በዚህ አይነት መድረክ ላይ ለብዙ ዘመን ለአማራው ሲሟገት የኖረ ነው እና አሁንም በተለያዩ ቦታዎች ላይ እናየዋለን። እና እኔም ትልቅ አድናቆት ነው ያለ ለሸጋው እውነት አመሰግናለሁ። ይሰማል። ደስታም የሚባል ታዳሚያችን ደግሞ ያነሳው ጥያቄ አለ። በግድ ቅድም መልሰውታል፣ ግን ቢሆንም እንደ አጠር ባለ መንገድ ልዩነቱን በማዕድና ዳግማዊ ማዕድ መካከል ልዩነቱን ነው የሚለው ቅድም ተናግረውታል። ቢሆንም አጠር ባለ መንገድ ማድ እና ዳግማዊ ማድ አአፒኦ እና ዳግማዊ አአፒኦ መካከል ያለውን ልዩነት ቢያስረዱኝ ነው የሚለው። አንደኛ የአፈጣጠሩ ልዩነት ትልቅ impact አለው። አሁን ችግሩም ጎልቶ አማራነትም ምን እንደሆነ በታወቀበት ጊዜ ነው ይሄ ዳግማዊ መዐሕድ የተመሰረተው። እና በዛ ረገድ ስትመለከተው ከድሮ ጋር እንግዲህ ለየት ይላል ማለት ነው። አሁን ለየት ያለ ፕሮግራም ነው ያለው። አሁን ብዙ ነገሮችን ያጤነ ግልጽ የሆነ ፕሮግራም ነድፎ ግቡና የትግሉን እርምጃዎች በደንብ አጤኖ ያለ ነው ይሄ አሁኑ ዳግማዊ ማለት ነው። ሌላው ልዩነቱ of course የዳግማዊ መዐሕድ ቅድም እንዳልኩት አባሎች ማን ነው የማዕድ የማህታ አባሎች አሁንም አሉ ያሉ አሉ። ስለዚህ እነሱን ፕሮቴክት ለማድረግ ነው ዳግማዊ ማዕድ ለብቻው የራሱ ድርጅት መሆኑን ለማሳየት ዳግማዊ ብሎ የወጣው። ስለዚህ በዛ በዳግማዊነቱም አዲስ አዲስ ድርጅት ነው። የድሮውን አርማ ይዞ የማህድን አርማ ይዞ በአዲስ መልክ በአዲስ ትኩረት በአዲስ ፕሮግራም ትግል የሚያካሄድ ድርጅት ነው ማለት ነው ይሄኛው። okay እግዚአብሔር ይስጥልን። እንግዲህ ሁላችሁንም አመሰግናለሁኝ እርሶንም ለጊዜው እና ለሰጡን ማብራሪያ ወደፊትም እንደዚሁ ተገናኝተን በሰፊው በድርጅታችን ዙሪያ በህዝባችን የሰቆቃ ሁኔታ ዙሪያ እንነጋገራለን እና አንድ ጥያቄ አለኝ ይላል አንድ ወንድም። የመጨረሻ ጥያቄ ላይ አድርገው እሱን እና እንዴት እንደምትጠይቅ አላውቅም። ባንጃ እስቲ ልልቀቅለትና አቅፎ ጥያቄ ካለው okay እሺ የሚሰማ ከሆነ ምልክት አድርጎልኝ እና ጥያቄውን የሚሰሙ ከሆነ እየጠየቀ ነው። okay። የእኔ ግልጽ ነገር ነው። እንዴት ነው ሰው ሊረዳ የሚችል practical የሆነ ነገር አንድ አይሰማ ነው information ካለ ወደዛ እንዲጽፉ ተደርጎ አለ። ድርጅቱ እንግዲህ እንደሚገባኝ በህዝቡ የሚሰራ ስለዚህ እነዚህ openly መናገር የማይቻልበት ሁኔታ ይሆናል እና እንዴት ነው ሰው እርዳታም ሳንቲምም ማቅረብ የሚችለው አንድ መላ ወይም አንድ በየአካባቢው አንዳንድ ነገር ኢሜል ብትፈጥሩልን ብትፈጥሩልን እንግዲህ ወደ አንተ ያዝና ላስተናግድ አድርገን ቀጥታ ያኛ ሌላ መላክ ይሄንን ለጥ አድርገው እንዲሉልን ብዙ ሳይኬት አለላ ሰው መስጠት የሚፈልግ እንዴት አድርገው አምስት ብርና አስር ብርም ቢሆን መስጠት የሚፈልግ እንዴት አድርጎ ሊሰጥ ይችላል? እንዴት አድርጎ ይህንን አስተዋጽኦ ሊያደርግ ይችላል? ይህን ለመጠየቅ ነው። አመሰግናለሁ። ተሰምተዋል። አዎ ሰው እንዴት ገንዘብ እንዴት ነው የሚለው። አዎ በጣም ቆንጆ ጥያቄ ነው የጠየቀው። ድርጅቱ እንትን አለው። አውሮፓ ያሉ ደግሞ በአውሮፓ ሰው እንዴት ነው የሚለው። ኦኬ ነው በጣም ቆንጆ ጥያቄ ነው ማንሳት ያለብን። በገንዘብ ማዋጣት ካልቻለ አንድ ድርጅት የኢኮኖሚ ነጻነት ከሌለው አንድ ድርጅት ድርጅት ነው ማለት በጣም አስቸጋሪ ነው። የሚፈልገውንም መስራት የሚችለው በዚሁ አማካኝነት ነው እና እሰማለሁ። አዎ እና የዳግማዊ መዐሕድ ድርጅት እንትን አለው account በየ አህጉሩ ከፍቷል። by the way እንትን አለ website አለን AAPO second dot org website አለ እና account ኡ እዛ ላይ ታገኙታላችሁ። ለ US በ US ስም ስር ያለ account አለ። በዛ account contribute ልታደርጉ የምትችሉትን ሁሉ ጊዜ contribute ብታደርጉ ለትግሉ ትልቅ contribution ነው ያደረጋችሁት። ዳግማዊ መአድ እኔ ደግሜ ደግሜ መናገር እፈልጋለሁ እስከ ዛሬ ያሉ ድርጅቶች ኮራፕት ናቸው ለማለት አይደለም። ግን እኛ ካለፈውም ተመክሮ ተነስተን ግልጽ በሆነ መልክ ገንዘብን ለመያዝ ጥረት አድርገናል። ግልጽ በሆነ የምናዋጣው ገንዘብ እዚህ አካባቢ ምናልባት ምናልባት በጣም በትንሽ አስፈላጊ ከሆነ እናወጣ ይሆናል እንጂ አለዛ በአጠቃላይ ኢትዮጵያ ውስጥ ነው የሚውለው ይሄ ገንዘብ። እድሜ ለ ለሚዲያ አሁን ኮምፒውተር ይዘህ የምትፈልገውን ስራ መስራት ትችላለህ። office እሱ ነው። ስለዚህ ብዙም expense እንትን አናይም። ስለዚህ ትግሉን ለመርዳት ችግር ላይ ያሉ የአማራ ልጆችን ለመርዳት ለመድረስ የምንፈልግ የአማራ ልጆች እና በየአካውንቱ በያላችሁበት ማስገባት ብትችሉ ትልቅ እርዳታ ነው። እሱን ማድረግ ደግሞ የግድ ያስፈልጋል የግድ ያስፈልጋል። ስለዚህ በየ አህጉሩ account አለ by the way ይህንን